قُلْ إِنَّ والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم ماشي من الله قلت ابن القيم رحمه الله في هؤلاء እንግዲህ منهج الجهمية وتلامذهم في أسماء الله وصفاته ጀህሚዮችና የነሱ ተማሪ የነሱን አካሄድ ቀንጭበ የወሰዱት በአላህ ስምና ባህሪያቶች ላይ ያላቸውን አቋም አካሄዳቸውን በተመለከተ እየዳሰስን ያለ ነው። ከዛ ቀጣይ እንግዲህ የዛሬው ርዕሳችን ተያያዥነት አለው። ቃለ ልኢማም እብን ልቀይም ረሒመሁላሁ ኢማሙ እብን ልቀይም ብለው ይላሉ ፊ ሀኡላ በእነዚህ ሰዎች ዙሪያ ላይ የሚሉት ነገር አለ። የአላህን ስምና ባህሪ ታእዊል የሚያደርጉ ተፍዊድና የመሳሰሉ ታዕጢል የሚያደርጉ ሰዎችን በተመለከተ ومن ظن به أنه أخبر عن نفسه وصفاته وأفعاله بما ظاهره باطل وتشبيه وتمثيل وترك الحق لم يخبر به وإنما رمز إليه رموزا بعيدة ኢማም እብን አልቀይም ምን ይላል? ወመን ظن የጠረጠረ ይላሉ። እዛ ባቡ ظن ላይ ቀርተነዋል። ያው እንደ ድጋሜ በዛ ይብራራላችሁ እንጂ ማለት ነው። ወመን ظن የጠረጠረ የገመተ ቢሂ በሱም አይ ቢላሂ ጀለ ወዐላ አነሁ አኽበረ አን ነፍሲሂ አላህ ስብሓነሁ ወተዓላ ስለ ነፍሱ ተናግሯል። ወሲፋቲሂ እንዲሁም ስለ ባህሪ መገለጫዎቹ ማለት ነው። ወአፍዓሊሂ እንዲሁም ስለምኖቹ ስለ ስራዎቹ ግን አላህ የተናገረው ነገር ቢማ ዛሂሩሁ ባጢል ዛሂሩ የቁርአን አንቀጹ ዛሂሩ ሰሚዕ ነው፣ በሲር ነው። ይሄ መሰ የዱላህ ይሄ የመሳሰሉ ነገሮች ግልጽ ነው። ይሄ መሳሰሉ መገለጫ ምኖቹ ባህሪያቶቹ ዩሂቡ ወዩብጊድ يني مساسلو مالتنا ظاهره باطل وظاهر متاي القرآن حديث لي باطلنا والو وتشبيه وتمثيل تشبيهنا تمثيلنا تشبيه ما مساسل ما نتعصر نو قلتنا بلو والو وترك الحق اللهم حق تتوال لم يخبر به بس ثم التناقر ما رومان قلتنا እውነታውን ሐቂቃውን አላህ አልተናገረም አሉ። ይሄ ቁርአን ላይ እንደምታየው መሰለ እንዴ ይለዋል። እንዲህ የተጻፈው መሰለ እንዴ አላህ ስምና ባህሪ ይላል። ወኢነማ ረመዘ እነሆ እኮ አላህ ስብሓነ ወተዓላ ረመዘ ማለት አሻረ ማለት ያመላከተው ኢለይህ ሩሙዘን በዒዳ ራቅ ያለ ማመላከትን ነው። ቅርብ የሆነ እንደው ግልጽ የሆነ አይደለም፣ ሩቅ የሆነ ማመላከትን ነው። ወአሻረ ኢለይ ኢሻራተን ሙልጊዛ አላህ ስብሓነ ወተዓላ እንደው ጠቀስ ነው ያደረገው ኢለይ ወደሱ ኢሻራቲን ኢሻራቲን ሙልጊዛ ሙልጊዛ ማለት ነው ጠቀስ ብቻ ማለት ጠቀስ የማድረግ ማመላከት ብቻ ነው በደንብ አድርጎ ምኑ አላለውም አላህ እንደው ዝርዝር አላደረገውም ማለት ነው ጠቀስ ብቻ ነው ያደረገው አሉ ولم يصرح به بس بقلت من على له التناجرم وصرح دائما كل جزي الله سبحانه وتعالى بقلت التناجرم بالتشبيه نوره تشبيه ما ما ما مساسله وتمثيل ها آه، ما مساسل ما نساترم وتمثيل والباطل እንዲሁም ባጢል የሆነ ነው ቁርአን ላይ የተቀመጠው። በዛሂሩ የምንፈስር ከሆነ ምን አይነት ነው አሉ? ባጢል ነው አሉ። ወአራደ ምን ኸልቂሂ አላህ ስብሓንሁ ወተዓላ ከፍጡራን ፈልጓል። አዩትዒቡ አዝሃነሁም ጭንቅላታቸውን ያደክሙ ዘንድ እንደነዚህ ሰዎች አባባል እንግዲህ እንደዛ ነው። ከሰው ልጆች አላህ የፈለገው ጭንቅላታቸው ምን እንዲሉ ነው? አዩትዒቡ ምን እንዲሉ እንዲያደክሙ አይደል? አዎ ወቁዋሁም ቁዋቸውንም ወአፍካረውም አስተሳሰባቸውንም ፊ ተህሪፊ ከላሚሂ የእሱን ንግግር ምን በማለት በማዞር አመዋድዒሂ ከምኑ ከቦታው አሉ። ይሄ እንግዲህ ወሊሳኑ ሐሊም ወይ ወሊሳኑ ቀውሊሂም ነው። ግልጽ ነው። በቃ አላህ ዛሂሩ አይደለም ሌላ ትርጉም አለው እያሉት አላህ በቃ የሰው ልጆች እንዲለፉ ነው የፈለገው እያሉ ነው ያሉት። ወተእዊሊሂ ቁርአንን መፈሰር አለብን ማለት ነው። ግልጽ ነው። አስማው ሲፋት ዙሪያ ላይ የመጡትን አላ ገይሪ ተእዊሊ ያለምኑ ከትክክለኛው ትርጓሜ ተፍሲር ማለት ነው ውጪ መፈሰር ያስፈልገናል። ويتطلب له وجوه الاحتمالات المستكرهة ወየተቀለቡ ሊፈልጉ ይገባል። በቁርአን ላይ ዛሂሩ የመጣውን ወየተጠለቡ ሊፈልጉለት ይገባል። ለሁ ለሱ በቁርአን ላይ ዛሂር የተቀመጠውን ውጁሃል ኢህቲማላት የተለያዩ አቅጣጫዎችን የሚያስመቹ አቅጣጫዎችን ምን ማለት አለባቸው? መፈለግ አለባቸው። ምሳሌ ተቆጣ የሚለውን አላህ ይቀጣል አይደለም ማለት አላህ ተቆጣ የሚለውን ግልጽ ነው ይቀጣል ይላሉ። ዩሂብ የሚለውን ያዝናል። እኝን የመሳሰሉ ማዞር ወጃአ ረቡክ ወጃአ ረሕመቱ ረቢክ እኝን የመሳሰሉ ማለት ነው። በል የዳሁ መብሱጣታኒ በል ቁዋሁ መብሱጠታኒ ግልጽ ነው። የአላህ ቁዋ ነው የተዘረጋው ይላሉ። ግልጽ ነው። ይሄ ሁላ ከቦታው ነው አርላ ዙሮ ይህንንም ይህንንም አቅጣጫ እየሰጡ ማለት ነው። የተጠለቡ ለሁ ውጁሃል ኢህቲማላት የተለያዩ አቅጣጫዎችን ለሱ መፈለግ ማለት ነው። አልሙስተክራሃ አልሙስተክራሃ የተጠለቡ ለው ውጁሃል ኢህቲማላት አልሙስተክራሃ የተጠሉ የሆኑ ግልጽ ነው። እንደውም አያስመቹ የሆኑትን ማለት ነው። ወተእዊላት ትርጓሜዎችንም ይፈልጉለታል። ማዞርን መቀየር ወተዊላት ማለት የተለያዩ ተፍሲር ትርጓሚዎችን አለቲ ያቺ ሂያ ቢላልጋዝ ወልአሓጂ ያቺ ምን የተባለችውን ቢላልጋዝ ያለችውን አልጋዝ ማለት ማለት ነው ብያለሁ። ጠቀስ በማድረግ የት ምን ያለውን ጠቀስ በማድረግ የታለፈውን ለሱ ትርጓሜ ያስፈልገዋል እያሉ ይሰጣሉ ማለት ነው። ወልአሃጅ አሃጅ ባለፈው ነግሬያቸዋለሁ። ምን ማለት ነው ብያለሁ። ናም አክቢሩኒ ምንድን ነው ያልነው? ወልአሃጅ ከሊመቱን ሙግለቃ ማለት ነው አይደል እንዴ? አይደል የሆነ የተቆለፈ ቃላቶች ማለት ነው፣ ያልተፈቱ ማለት ነው። የተቆለፉ ያልተፈቱ ቃላቶች ማለት ነው። ለዚህ ለዚህ የተለያየ ትርጓሜ እንሰጠዋለን እያሉ ይሯሯጣሉ። አሽባሃ ሚንሃ ብልከሽፍ ወልበያን ያ ደግሞ የሚታወቀው እንዴት ነው? አሽባሃ ጉዳዩ አሉ የቁርአን ዛሂሩ አሽባሃ ሚና ከሷ እንግዲህ ተመሳስሏል። ብልከሽፍ አላህ በማሳወቁ ለአንተ በመግለጹ የምታውቀው ነው። ወልበያኒ እንዲሁም አላህ በያን ሲያደርግልህ ግልጽ ነው። ለአንተ ሲያብራራልህና ሲገልጽልህ የምታውቀው ነው። ልክ እንደ እንትኖች ተገለጸልኝ እያሉ ማለት ነው። አንዳንድ ጊዜ ምን ይላሉ እነዚህ ፕሮቴስታንት እምነት ተከታዮች ወይም ነሳራዎችም ራሳቸው የሚሉት ነገር አላቸው። ቁራ ምናቸው ላይ መጽሐፍ ቅዱሳቸው ላይ የተጠቀሰው ይሄው የእናንተ እኮ አካሄድ ከዚህ መመሪያችን ነው ብላችሁ ከምትሉት መጽሐፍ ቅዱሳችሁ ያው ቅዱስ ስለሚሉት ነው እንጂ እውነት እነሱ እንደ የተጫወቱበት ቅዱስ አይደለም። ግልጽ ነው እና ይህ እናንተ ከምትሉት መጽሐፍ ቅዱስ ጋር የሚጋጭ ነው አካሄዳችሁ ምኑ ሁላችሁም ሁለመናችሁ ስትላቸው ምን ይላል እንዴ ወይም ደግሞ ይኸውን ቅዱስ የምትሉት መጽሐፋችሁ መጽሐፍ ቅዱሳችሁ አንዱ ይሄ ከዚህ ይጋጫል ይሄ እንዲህ ላይ ይጋጫል ስትለው ምንድን ነው የሚልህ አንተ እኮ በመንፈስ ታግዛ አይደለም ታግዛ አይደለም የምታነበው ይላል ግልጽ ነው አንተ በመንፈስ ታግዛ አይደለም ዝም ብለህ ነው የምታነበልበው ግልጽ ነው ይህንን ለመረዳት ምን ያስፈልጋል? መንፈስ ቅዱስ በአንተ ላይ ማረፍና መውረድ አለበት፣ አለበለዚያ ልትረዳው አችልም ይለዋል። እንዲህ አይነት ምን ያመጣሉ? እስጥላህ ግልጽ እንዲህ አይነት እስጥላህ እነዚህም የአላህ ስብሐነሁ ወተዓላ ስምና ባህሪያቶችን አላ ሲገልጽን ና ሲያሳውቅ እንጂ እንዲሁ በዛሂሩ አታቁም ይላሉ። ወአሐ ለሁም አላህ ስብሐነሁ ወተዓላ ዝም ጋርዷቸዋል። አላህ ጋርዷቸዋል አሉ። እነሱ ነው የሚሉት። አሁን የእነሱ ንግግር ነው እያወራን ያለ ነው አይደል እንዴ? ወአሐለውን ጋርዷቸዋል የሰው ልጆችን ፊ ማዕሪፈት አስማኢህ የእሱን ስሞች በማወቅ ወሲፋቲ ባህሪያቶችንም አላ ኡቁልህም በምናቸው ላይ ገድቧቸዋል ጋርዷቸዋል በአቅላቸው ላይ ወአራኢህም በአመለካከቶቻቸው ላይ ላ አላ ኪታቢ በምን ላይ አይደለም በኪታብ ላይ አይደለም የገደባቸው ግልጸዋለ አላህ የጋረዳቸው የገደባቸው በምንድን ነው? በአቅል ላይ ተንተርሰው እንዲያውቁ ነው። በቃ አንተ ፈክረህ ምን ብለህ የምታውቀው ነው እንጂ ዛሂሩን ብቻ አትያዙ ይላሉ። ሌላ እያዞርክ ምናምን ስጥ ይላሉ። እኛ ግን አቅላችንን ምን አንልም ብለናል። እናስቀድማለን ብለናል እንዴ? ንገሩኛ። አናስቀድምም። የአላህ ስምና ባህሪያቶች ላይ አቅል ላይ አይደለም። ምን ነው የምናስቀድመው? ነስን ነው አይደለም የምናስቀድመው የቁርአንና የሐዲስም መረጃ ነው። ምክንያቱም ስለ አላህ የሚያውቃለ የለም አላህ ስብሐነ ወተዓላ የገለጸልንን ካልሆነ በስተቀር ማለት ነው። በል እንዲያውም አሉ አራደ ሚንሁም ከሰው ልጆች አላህ ፈልጓል ሚንሁም አላህ ያህሚሉ ከላመው የእሱን ንግግር እንዳይተረጉሙ ማለት ነው። አላህ ያህሚሉ ያህሚሉ ማለት እዚህ ጋር ምንድን ነው መተርጎም ግልጽ ነው። ከላሙ የእሱን ንግግር አላማ ያዕሪፉ ነው ምን በሚሉት በሚያውቁት እንዳይተረጉም አንተ አሁን ሰሚዕ ነው አይደል የምታውቀው ሰሚዕ ብላ አይደለም መተርጎም ያለባት ሚን ኺጣቢም በንግግራቸው በአረብኛ ንግግር ላይ በሚያውቁት በሚያውቁት አይደለም መተርጎም ያለበት ኢነሁም የኪዱነ ከይዳ ወአኪዱ ከይዳ የሚለውን አንተ በምታውቀው አይደለም ማለት ግልጽ ነው ወገዲበ አላሁ ዐለይሂም አላህ በእነሱ ላይ ተቆጣ አንተ በምታውቀው ተቆጣ ብለህ እንዳትፈስር ይለዋል ለምን ቁጣ ማለት አሉ አልገደብ ይሄ ጊልያኑ ደም የደም ማለት ነው መፍላት ነው ስለዚህ አላህ በዚህ ሊገለጽ አይገባም ማለት ግልጽ ነው ከራሱ ጋር ነው ያመ ከራሳቸው ጋር ነው የሚተረጉሙት ይሄ እኮ የሰው ባህሪ ነው እኛ የአላህ ባሪያ ልክ ባህሪ እንደ ምንድን ነው እንደ ሰው ነው ብለናል እንዴ ላ ማቁልና ግን ለእሱ ያጸደቀውን እናጸድቃለን አይደል ወሉገቲም በቋንቋቸው ላይ ተንተርሶ መተርጎም የለባቸውም አሉ ማዓ ቁድረቲ አላህ ከመቻሉ ጋር ማለት አላ አን ዩሰሪሐ ለሁም ቢልሐቂ በእውነታው ላይ ግልጽ ሊያደርግ እየቻለ ግን አላህ በዛ መልኩ ምን እንዳይሉ እንዳይፈስሩ እንዳይተረጉሙ አላህ ምን ብሏቸዋል ፈልጓል አሉ አለዚ የንበጊ ተስሪሑ ቢህ ያ ማብራራትና መግለጽ የሚችለውን ነገር ላይ ሳይገልጽላቸው አልፏል አሉ። ወዩሪሁሁም ሚን አልአልፋዝ ወዩሪሁሁም ማዓ ቁድረቲ ማለት ነው። አሁንም ደሚር እንዲህ ነው እሺ የምትመልሱት። ማዓ ቁድረቲ ከመቻሉ ጋር ወዩሪሁሁም ምን ሊላቸው ሊያሳርፋቸው እየቻለ ሚን አልአልፋዝ ለቲ ከነዛ ቃላቶች አለቲ ቱቂዑሁም ያቺ የምትጥላቸው ፊ ኢዕቲቃድ አልባጢል ባጢል በሆነ እምነት ላይ ሊጥላቸው የሚችለውን ቃል ማብራራት ከማቻል ጋር ግን ምን አላላላቸው አላብራራላቸውም ብሎ የጠረጠረ ፈለም የፍዓል ግን አላህ ምን አላለም ይህንን አላደረገም ምን አላለም ሴቶች ምን አላለም አላህ አላብራራላቸውም አልገለጸላቸውም ብሎ ያለ በል እንዲያውም አላህ ሰለከ ቢህም በእነሱ ላይ እንግዲህ ተጉዟል ማ አላህ ኺላፈ ጠሪቅ አልሁዳ ከቅናቸው መንገድ እ ውጪ ባለ መንገድ ነው ሄዱ ያለው ወልበያን ጠሪቅ አልሁዳ ማለት ከቅናቸው መንገድ ወልበያን ከገለጻው መንገድ ነው የሄደው ምንም አላብራራላቸውም ያለ ፈቀደ ظن به ظن ሰው በአላህ ላይ መጥፎ ጥርጣሬ ምን ብሏል ጠርጥሯል ገብቷችኋል? ብድብ ብድብ ማለት አለ። ያኔ ዘን ላይ ያስተማርኳቸው ይሄን ነው አይደል? ያኔም አልገባችሁም በደንብ መሰለኝ። አሁንም ደግሞ በደንብ ሳይገባችሁ እንዳትሄዱ እሺ። በቃ አልገባችሁም ጠይቁ። ሁላሰቱል ከላም እዚህ ላይ የተናገረው ንግግር አጠር ባለ መልኩ ሲቀመጥ ምን ማለት ነው? አላህ Subhanahu Wa ለሰው ልጆች ማብራራት እየቻለ ግልጽ ነው። የቁርአን አንቀጹን አላብራራም እንዲሁ በቃ እረፍት አልሰጣቸውም። አቅላቸው ላይ ተንተርሶ በቃ ብዙ እንዲፈትሹና እንዲለፉ አድርጓል በአላህ ስሞችና ባህሪያቶች ላይ በዛሂሩ እንዲሄዱ አይደለም የፈለገው አላህ ብሎ ያለ ፈቀድ ዘነ ቢሂ ዘነ ሰው ምክንያቱም አላህ ስብሓን ወተዓላ በቁርአን ዛሂሩን ይዘነው እንድንሄድ ነው አልፈለገው ሁሉንም ነገር አብራርቶንልና ገልጾልናል አይደል አሳርፎናል ማለት ከእኛ የሚፈለገው ያንን ይዞ መጓዝ ነው ግን ቢልዓክስ እንዲህ አይነት አመለካከት የያዘ በአላህ ላይ ፈቀደ ظن ظن ሰው ማለት ነው የፈለገው فإنه إن قال ተበሉ فإنه ነው እኮ ይህ ሰው إن قال ካለ አለ إنه غير قادر الله አይችልም على تعبير فإنه ነው እኮ إن قال ካለ ሰውየው ማለት ነው ይህንን አመለካከትን የሚያንጸባርቁ ሰዎች ማለት ነው غير قادرين ደግሞ አላህ አይችልም አለ ታዕቢሪ መግለጽ አሁን እኮ በንግግራቸው በምላሳቸው ቀጥታ ይሄንን ይናገራሉ እንዴ? አይናገር ወሊሳኑ ሐሊም ወሊሳኑ ቀውሊሂም ያልኳቸው የለዛ ነው። ገብታችኋል? ኢነሁ ገይረ ቃዲር እነሆ እኮ አላህ አይችልም አለ ተዕቢሪ መግለጽ አኒል ሐቅ ስለ ሐቅ ቢለፍዝ ሰሪህ ግልጽ በሆነ ቃል አላህ መግለጽ አይችልም። አለዚ አበረ ቢሂ እነሆ ስለሱ እኮ የገለጹት ቢሂ ሁወ እሱና ወሰለፉ የእሱ ቀደምቶች ናቸው። ማለትም ይህ ሰውን እኛ ነን ስለ አላህ የተናገረው ምንገልጸው ይሄ ትርጉም አንተ ዛይሩ እንደምታየው አይደለም ተው ቁርአኑ እንደዚህ አይደለም ይላል ይሄ ማለት ይሄ ነው ብሎ ራሱ ያስቀምጥላላ ምን ማለት ነው ስለ አላህ መግለጽ የምችለው ማብራራት የምችለው እኔ ነኝ ወሰለፉ ማለት ማለት ነው የሱ ቀደምት የሆኑት የዚህ ባጢል አራማጅ አሻኢራን በለው ሙዕተዚላን በለው ወሰለፉ ማለት አይ ሸሆቻችን እንዲህ ያሉት ስለ አላህ የገለጹት እዚህ ጋር የተረጎሙት እንዲህ ነው ብሎ ይላል በዚህ አባባሉ እንግዲህ አላህ አይችልም ስለ ራሱ መግለጽ ማን ነው የሚችለው እኔና የኔ ቀደምቶች እያለ ነው እንደዚህ ያለ ሰው ደግሞ ፈቀድ ظن بقدرته በአላህ ስብሓን ወተዓላ መቻል ላይ ጠረጠረ አልዓጅዘ ምንን መሳንን አላህ በቃ የተሳነው ነው መግለጽ አይችልም እኛ ነን ስለ አላህ ምን ገልጸው አሉ ኢነሁ ቃዲሩን እሱ እኮ ኢነሁ ቃዲሩን ወይም ደግሞ ወይን ካለ ካለ ደግሞ አሁን ደግሞ ሌላኛው ካለ ኢነሁ ቃዲር አላህ እኮ ይችላል ማብራራት ወለም ይበይን ግን እየቻለ ምን አላለ አልገለጸም ካለ ወአደላኒል በያን አላህ ከማብራራት ምን ብሏል አጋድሏል በቃ አላብራራውም ወአደለ ማለት ጋደል ብሏል በቃ አኒል በያን ከማብራራት ወአን ተስሪህ ግልጽ ከማድረግ ቢልሐቅ በእውነት ላይ ኢላማ ዩሂሙ ሁሉንም ምንም በሚል ወደሚያስቀዥ ወደሚያስቃዥ ወይም ጥርጣሬ ውስጥ ምን ወደሚል ወደሚከት ነገር በል እንዲያውም يوقع في الباطل باطل ላይ ወደሚጥል المحال ما لا يمكن وجوده ማለት መገኘቱ ማይቻል باطل ውስጥ እንዲወድቁ እንደው አላህ ዝም ብሏል አልፈለገም በቃ አላብራራውም ያለ والاعتقاد الفاسد ፋሲድ የተበላሸ አቂዳ ውስጥ እንዲገቡ ፈልጓል ያለ ግልጽ ነው አለ እሱ ሳያብራራው ሳይገልጽ ማለት ነው ቀርቶ ይህንን የጠረጠረ ሰው ፈቀድ ظነ በእርግጥ ጠርጥሯል ቢሕክመቲ በአላህ ጥበብ ላይ ወረሕመቲ በእሱም እዝነት ላይ ظነ ሱ መጥፎ ምንን ጥርጣሬን ጠርጥሯል ማለት ነው። ምክንያቱም እዚህ ላይ ደግሞ ኩላሰቱ ልከላ አሁን ከሌላው ቀን ቆም እያልኩ የምሰጣችሁ ትንሽ እንዳይጠጥራችሁ ብዬ ነው። እዚህ ጋር ደግሞ ምንድነው ያለው? አላህ ስለሱ መግለጽ አላህ አይችልም። መግለጽ የምንችለው እኛ ነን ካለ ይህ ሰውዬ ትልቅ አደጋ ውስጥ ነው ያለው። አረ እኔና እኔ ተከታዮች ነን። አላህ ስለራሱ መግለጽ አይችልም። ሁለተኛው ደግሞ አይ ቻይ ነው ስለ ራሱ መግለጽ ይችላል ግን አልገለጸውም የሰው ልጆች ለምንድን ነው ዛሂሩን ተከትለው ከሄዱ ባቲል ውስጥ እንዲወድቁ የተበላሸ አቂዳ ውስጥ እንዲወድቁ ፈልጎ ነውና ያው ከዛ ከዛሂሩ ደግሞ ትርጉም የራቀ ሰው ምን ይላል ይድናል እና ሌላው ግን ፈተና ውስጥ ይወድቃል ብሎ ያለ ይሄም ራሱ ዘነሰው ሰው ነው እንዴት አላህ እንዲህ ይፈልጋል። እንደዛ ቢሆን በግልጽ ቁርአን ላይ ምን አይለንም ነበር? ዛሂሩን እንዳትከተሉ ብሎ አይነግረንም ነበር እንዴ? ይነግረናል? አይነግረን? ይነግረን ነበር። አልነገረንም፣ ግን ዛሂሩን ተከተሉ ነው በቃ። ወመን ظن የጠረጠረ የገመተ አነሁ ወሰለፉ እሱና የእሱ ቀደምቶች እሱና የእሱ ቀደምቶች የሚሉት ይህንን ባጢል አራማጅ ቁሉ ኢንሽእቱም ሁወ አሻኢር አሻኢሪ አሻኢራ ነው በሉ ወማ ሙዕተዚሊ ወኢማ ጀህሚይ ነው በሉት ከፈለጋቸው ይህን ሰው የጠረጠረ ሰው አነው ሁዋ ወሰለፉ እሱና የሱ ቀደምቶች አበሩ አኒል ሐቅ ስለ ሐቅ እኛ ነን የገለጽ ነው ግልጽ ነው ሐቅን ገላጭ ማለት እኛ ነን እሺ ቢሰሪሒህ በግልጹ ዱን አላህ ከማን ውጪ ከአላህ ውጪ እኛ ነን ግልጽ ነው እኛ ነን ስለሱ አላህ አይደለም ወረሱለው ከመልእክተኛውም በበለጠ መልኩ እኛን የምንገልጸው አሉ ዋና ልሁዳ ወልሐቀ ቅናቻ መንገድና እውነተኛ መንገድ ፊ ከላሚ በእነሱ ንግግር ላይ እንደሆነ የሚያስቡ ወኢባራቲህም በእነሱም ገለጻ ላይ እንደሆነ ሐቅን የሚያስቡ ዋማ ከላሙላህ የአላህማ ንግግር ፈኢነማ ዩእኸዙ ሚን ዛሂሪህ ተሽቢህ ምን ይላሉ ፈኢነማ ዩእኸዙ ነው እኮ የሚያዘው ሚን ዛሂሪ ዛሂሩን ከተያዘ አተሽቢህ ምንድነው አሉ ማመሳሰል ነው። በቃ ወተምሲል ማነጻጸር ነው፣ አባላል ጥመት ነው ብለው ያሉ ወዛሂሩ ከላሚ ሙተሐዊኪን ወዛሂሩ ከላሚ ዛሂሩ ንግግሩ ማለት ነው። ወዛሂሩ ከላሚ ወዛሂሩ ከላሚ የንግግሩ ዛሂሩ ደግሞ አልሙተሐዊኪን ወዛሂሩ ከላም ልሙተሐዊኪን አሁን ለእነሱን እየሰጣቸው ነው። እነዚህ እኛ ሌላውን አይደለም። ወዛሂሩ ከላም ልሙተሐዊኪን የእነዚህ የአሕመቆች ዛሂር ንግግር ደግሞ አሉ አሕመቅ ማለት ማለት እኚህ ሞኛ ሞኝ ቂላቂል ማለት ሙታዊክ ማለት አሕመቅ ማለት ነው። የነዚህ ደግሞ የአሕመቆች የሞኛ ሞኝ የቂላቂሎች ደግሞ የንግግራቸው ዛሂር አልሃያራ ሃያራ ምን ማለት ነው? የዋለሉት የዋለሉት ማን ናቸው? ራሳቸው አይደል? ሁወል ሁዳ ወልሐቅ ዛሂሩን የያዙ ሰዎች እያመሳሰሉ ነው አሉ። የእነሱን ደግሞ የነዚህ አህመቆች የሆኑት የእነሱን ንግግር ደግሞ ሁወል ሁዳ እሱ ቅናቻና ወልሐቅ ሐቅ አድርገው የሚስሉ ከሆነ ፈሃዛ ሚን አስወኢ ظኒ ይህ መጥፎ ከሚባሉ ምኖች ውስጥ ነው ጥርጣሬዎች ውስጥ ይመደባል ቢላህ ባላህ ላይ። ምክንያቱም ይሄ የነሱ አህመቅ የሆነ አስተሳሰባቸውን የኛ ቅናቻ ነው። የቁርአንን ደሞ ዛሂሩን ይዘው የሚሄዱ ሰዎች ተሽቢ ውስጥና ተምሲልና ጥመት ውስጥ ገብተዋል ያሉ ሰዎች ይሄ እንግዲህ ዘነት አቸው ነው ማለት ኢላን ቃል እንዲህ ንግግሩ ይዘልቃል። ምን አለ ኢብኑል ወመን ظن የተረጠረ አነሁ ላ ሰማዕ ለሁ ለእሱ ምን የለውም ምን የለውም መስሚያ ለሁ ወላ በሰረ ማየቻም የለውም አይን የለውም ወላ ዒልመ አላህ ዒልም የለውም ያለ ወላ ኢራዳ አላህ ፍላጎት የለውም ያለ ወላ ከላመ ንግግር የለውም አላህ አይናገርም ይህ ሁላ ለምንድን ነው ያሉት እስቲ ልብ በሉ ሰምዓ መስሚያ የለውም ያሉት አላህ መስሚያ አለው ካልን ከማን ጋር ይመሳሰላል ከሰው ጋር ወላ በሰረ አይን አለው ካልንም ከሰው ጋር ይመሳሰላል አሉ። እውቀትም አለው ካልን ከሰው ጋር ይመሳሰላል። ኢራዳም ከላምም አሉ። እንዴ ያ ዒባደላህ ኢንተቢሁ። እንዴ አንቺ ጆሮ አለሽ፣ ዶሮም ምንድነው ነው የምትባል ድመት ድመትም ጆሮ አላት። ያንቺና የድመት ጆሮ አንድ አይነት ነው እንዴ? አህያም ጆሮ አለው፣ አንተም ጆሮ አለ። የአህያና አንተ ጆሮ አንድ ነው እንዴ? ሱብሃንአላህ። ጦጣም እኮ በራሱ አነጋገር ትናገራለች። ያንተና የጦጣ አነጋገር አንድ ነው እንዴ? እ ስለዚህ ይሄ ሁላ የማየውን ነገር ነው ማለት ነው። በራሳቸው ጊዜ እዛ ውስጥ የገቡት ራሳቸው ነው እንጂ አላህ ይናገራል ስንል ከሰው ጋር ይመሳሰላል። ሱብሃነሁ ወተዓላ ወላ ከላመ ኢላ ወላ ከላመ ኢላ ከላሙ የቁሙ ቢህ አሉ። ወላ ከላመ ንግግር የለም ላላ ኢላ ከላሙ የቁሙ ቢህ በሱ የሚቆምበት ንግግር እንጂ መስሙ አይደለም አሉ። በቃ ይናገራል የምንለው ነው እንጂ የቁሙ ቢህ እሱ የሚቆምበት ማለት በቃ ይናገራል ወይም ተናገረ ነው እንጂ የሆነ ሰውት ምናምን ያለው እንዲህ እንዲህ የሚስተላለፍ ነገር አይደለም አሉ። ዋናውና እኮ ለም ዩከሊም አሐደን ምን አልኸልቂ ከፍጡራን ውስጥ ያናገረው አንድም የለም አሉ። ወላ የትከለም አበደን መቼም አላህ አይናገርም አሉ። ወላ የቁሉ አላህ አይልም። ወላ ለሁ አምሩን ለሱ ትእዛዝ የለውም። ወላ ነህዩን ክልከላ የለም። ለምን አሉ? አሁንም አላህ አዘዘ ካልን ያዛል ካልን ከሰው ጋር ይመሳሰላል መከልከልም ከሆነ ይመሳሰላል ይናገራል ካልንም ከሰው ጋር ይመሳሰላል <laughs> ምን ሊያደርጉት ነው እንግዲህ ጣዖት ጉኡስ ማይናገረው እንደዛ ነው የፈለጉት ማለት ነው ይህንን ያለ ሰው ፈቀድ ظن به ظن السوء መጥፎ ጥርጣሬን ጠርጥሯል አለ ወመን ظن የጠረጠረ ደግሞ አነሁ ለይሰ ፈውቀ ሰማዋቲ አላህ ስብሓንሁ ወተዓላ እኮ ከሰባት ሰማይ በላይ አይደለም ብሎ የጠረጠረ ሰው ወመን ظن የጠረጠረ አነሁ ለይሰ ፈውቀ ሰማዋቲ ከሰማይ በላይ አይደለም አላ አርሺ በአርሹ ላይ አይደለም ያለ ባኢኑ ምን ኸልቂሂ ከፍጡራኖቹ የተለየ ሆኖ አላህ ከአርሽ በላይ ነው ስንል ከፍጡራኑ የተለየ ሆኖ ነው አይደል አይደል እነሱ ግን አይደለም አሉ وأن نسبة ذاته የአላህ سبحانه وتعالى እኮ ذات አካል ኢላ አርሲሂ የአላህ ذات አካል መጠጊያው إلى عرشه ወደ አርሹ ነው ያለ ከኒስበቲያ ግልጽ ማለት የአላህን አካል ወደ አርሽ ማስጠጋት አላህ በዛቱ ከየት በላይ ነው ከአርሽ በላይ ነው አይደል እነሱ ግን ምን አሉ ዋና ኒስበተ ዛቲ የአላህን አካል ከአርሽ በላይ ማድረግ ከኒስበቲሃ ኢላ አስፈል ሳፊሊን የአዘቅት አዘቅት ወደሆነ ማስጠጋት ነው አሉ። ግልጽ ነው። የበታች በታች ከስር እንዳለ ነው የተቆጠረው አሉ። ይሄ አላህ ስብሐነሁ ወተዓላ ከአርሽ በላይ ነው ማለት ከአዘቅት አዘቅት ስር ነው ማለት ነው እንዴ? ነው እንዴ? አርራህማኑ አለል አርሽ እስተዋ ማን ያለው? እሱ አላህ Subhanahu Ta'ala ነው ያለው ወከለመሁ ረቡህ ጌታው አናገረው ማንን ሙሳ እንደሚያናግረው ራሱ ተናገረ አይደል ስለዚህ ይህንን ሁላ ያለ ፈቀድ ظن به أقبح الظن وأسواه በአላህ ላይ መጥፎና መጥፎ ጥርጣሬን አቅባሐ ማለት ቆሻሻና ዋስዋ መጥፎ ጥርጣሬን ጠርጥሯል ማለት ነው። ኢንተሃ ከላሙ ንግግሩ እዚህ ላይ ተቋጭቷል። ወሱ ያዕኒ ለማለት የፈለገው ቢ በእርሱ ኡላኢከ ለዚነ እነዚያን ነው ነፉ ማ አትበተው አላህ ምን ያለውን ያጸደቀውን ውድቅ ያደረጉት ሊነፍሲ ለነፍሱ ሚን ሲፋት ልከማል ሙሉእነትን የተጎናጸፈውን ባህሪውን ሚን አልጀህሚያ ምኖችን ጀህሚዮችን ወልሙዕተዚላ ሙዕተዚላዎችንም ነው ወልአሻኢራ አሻኢራዎችም እነዚህ ምንድናቸው በስፋት በደንብ እናያል ወማዕሉም እንደሚታወቅ አነመነፋ ውድቅ ያደረገ ሰው አኒላሂ ከአላህ ሲፋት ልከማል የምሉእነትን ባህሪ ፈቀድ አስበተ ለሁ ለአላህ ምን ብሎለታል ማለት ነው አጽድቆለታል ማለት ነው። የአላህ የሙሉነት መገለጫ ውድቅ ያደረገ ፈቀድ አስበተ ለሁ ወማዕሉም አነ መነፋ ውድቅ ያደረገ አኒላህ ከአላህ ሲፋቱል ከማል ሙሉ ሙሉእነትን የተጎናጸፉ ባሪያቶችን ውድቅ ያደረገ ፈቀድ አስበተ ለሁ አድባደሃ ሚን ሲፋት ነቅስ ጉድለትን የተጎናጸፈችውን ምን ባህሪ ምን ብሎለታል? አጽድቆለታል። ምሳሌ አላህ አይናገርም ያለ ምንድን አላህ በተቃራኒ የመናገር ተቃራኒ ምንድን ነው? ማይናገር ዱዳ እ አላህ ያያል የሚለው ተቃራኒ ምንድን ነው? ይህንን ካላጸደቁ ምንድን ነው? አላህ የማያይ ግዑዝ ጣዖት ነው ማለት ነው። አይሰማም እያሉ ነው ማለት ነው። ይህ ደግሞ እንኳን አይደለም ለሰው ልጅ ራሱ ምን አይነት ነው? ምሉ ባህሪ ነው። ምሉእነትን የተጎናጸፈ ባህሪ ነው። ሰሚ መሆን፣ በሲር መሆን ግልጽ ነው። አላህ ከዚህ በላይ መሆን ሲገባው ከዛ ያነሰ አደረጉት ማለት ነው። ተዓላ አላሁ አማ የቁሉ ዛሊሙነ ዑሉወን ከቢራ ነዓም ተዓላ አላህ አላህ ከፍ ያለ ሆነ አማ የቁሉነ ላቅ ያለ አማ የቁሉነ ከሚሉት አዛሊሙን በዳዮች ዑሉወን ከቢራ አምላክ ያለን ከፍ ማለት ነው። መልዘም ከዚያም በኋላ ግን ይይዛል ይህ ንግግራቸው ሚን ከዚህ አየኩነ ሀኡላይ ዱላል እነዚህ ጠማማ የሆኑ ቡድኖች አሻኢራ ሙዕተዚላ ጀህምዮች አዕለም ቢላህ ምን እያሉ ነው ያሉት አዕለመ ቢላህ በአላ ላይ እንደኛ አዋቂ የለም እያሉ ነው ያሉት ወማ የስተሒቁሁ ለእሱ የሚገባውንም ሚን ከአላህ የበለጠ ወማይስተሂቁሁ ሚንላህ ከአላህ የበለጠ እኛ ምን እንላለን? أعلم እንደሆነ እያወሩ ነው። ግልጽ ነው። እኛ አዋቂ ነን እያሉ ሊያነውም ምክንያቱ نفوا عنه ከእሱ ምን አደረጉ? ውድቅ አደረጉ ከአላህ ما أثبته لنفسه ለነፍሱ ያጸደቀው وزعموا ጠረጠሩ أنه لا يليق به በእሱ አይገባውም። እኛንን ይሄ አይገባውም እኛ እንወስናለን አሉ። ወአዩ ضላሊን አዕظም ሚን ሀዛ ከዚህ የበለጠ ጥመት ምን አለ ለአላህ እኛን እንመርጥለት ይሄ ከሱ ጋር አይሄድም ይሄ ከሱ ጋር ይሄዳል ይሄ ከስ አንቺ ለጓደኛቸው እኮ የሚመርጡለት እኮ ልብስ አደረጉት ግልጽ ነው የሆነ እንትን ውስጥ ገብተው አዳራሽ ውስጥ ግልጽ ነው የተለያየ የግብይት ቦታ ላይ ገብተው ለጓደኞቻቸው ይሄ ይሻላል ይሄ ከአንቺ ጋር ያምራል እያለች እንደምትመርጠው ወይም እንደሚመርጠው አካል አደረጉ አይደል አዩ ضلال اعظم من هذا واي جرأة على الله واي جرأة من አይነት ቀደም ቀደም ነው على الله በአላህ ላይ اعظم من هذا الجرأة ከዚህ የበለጠ በአላህ ላይ ቀደም ቀደም ምን ያውቃለሁ ከማለት የበለጠ ጁርአ ምን አለ ይላል ነዓም ሐቅ ሰደቅ ከዚህ የበለጠ እንግዲህ ጁርአ የለም ማለት ነው ግልጽ ነው እኔም ማቅለት ለአላህ ብሎ ቀደም ቀደም ከማለት የበለጠ ወየልዘሙ ግድ ይላል ወየልዘሙ ሚን ዛሊከ አፍወን ወየልዘሙ ይይዛል ይህ ንግግራቸው ሚን ዛሊከ ከዚህ አይደን በድጋሜ አየኩኑ አዕለም ቢላህ እነሱ አዋቂ ሊሆኑ አይደለ አዋቂ ሊሆኑ ይይዛል ንግግራቸው እንግዲህ የሚያስይዝ ነው ነው ከአላህ በላይ አዋቂ ነን ሚን ረሱልላህ አለም ቢላ በአላህ ጉዳይ ላይ አዋቂ ነን። ሚን ረሱልላህ ከማን የበለጠ ከነቢዩ የበለጠ እኛ እናውቃለን አሉ። ሊአነ ረሱል ሰለላሁ ዐለይሂ ወሰለም ምክንያቱም እንደሚታወቀው ነቢ ዐለይሂ ሰላቱ ሰላም አስበተ ሊላህ ሀዚሂ ሲፋት እነዚህ ባህሪያቶችን አጽድቋል አላጸደቁም? የመሰከረችዋን ሴት እንኳን ኢናሃ ሙእሚና ብለዋል አይደል? አይን አላህ አሏት። አላህ የት ነው ብሎ ሲጠይቋት ምን አለች? ፊሰማ አረል እኔስ ማንንስ ብለው ስጠይቋት ምን አለች? አንተ ረሱሉላህ። ከዛም በኋላ ነው አዕቲቃ ፈኢና ሙእሚና ሙእሚን መሆኗን እንኳን መስክሯል። ስለዚህ ነቢ አለይሂ ሰላቱ ሰላም ከአርሽ በላይ መሆኑን አጽድቀዋል ማለት ነው። እንደነሱ አባባል ነቢ አለይሂ ሰላቱ ሰላም እንግዲህ የአላህን ስምና ባህሪ አጽድቀዋልና እሳቸው አያውቁም። ግልጽ ነው። ስለማያውቁ ነው የላቸውም እውቀት አሉ። እኛንን አዋቂ አሉ። ወሁም ነፈውሃ ለምን እነሱ ውድቅ አደረጉ ነቢዩ ያጸደቁትን ወቃሉ ኢናሃ ላ ተሊቁ ቢላህ ነቢዩ ያሉት ነገር ከአላህ ጋር አይሄድም አሉ አይገባውም ለአላህ እሳቸው ያሉት አይገባም ተሳስተዋል ዋዩ ضላልን አዕظም ሚን ሃذا አضላል ከዚህ ጥመምት የበለጠ ምን ጥመት አለ ለው ካኑ ያዕቂሉን ምን ቢኖራቸው ማሰቢያ አቅል ቢኖራቸው ከዚህ የበለጠ ጥመት የለም ማለት كيف يكون هؤلاء الجهال እንዴት እስቲ የሚሆኑ ይመስላችኋል? እስቲ እናንተ መልሱ እናንተ ስጡ ይላሉ ሙአሊፉ ዶክተር ፈውዛን كيف يكون هؤلاء الجهال እነዚህ መሀይማን እንዴት የሚሆኑ ይመስሏችኋል? አበላል كيف يكون هؤلاء الجهال الضلال الضلال أعلم بالله الضلال ቢሆን ጥሩ ነው ضم ብታረጉ ضلال ማለት ተማሙ ضلال ይላል ጥመት ነው መወሰፊያ ጁሃል አይደል ያላችሁ ضلال አዕለም ቢላህ በአላህ ላይ እንዴት አዋቂ ሊሆኑ ይችላሉ? ሚን ነፍሲ ከነፍሱ የበለጠ እንዴት እነሱ አዋቂ ሊሆኑ ይችላሉ? ተዓላ አላሁ አማ የቁሉን እነሱ ከሚሉት አላህ ላቅ ያለው ነው። ወላሁ ተዓላ የቁል አላህ ስብሓነሁ ወተዓላ በተከበረው ቃሉ ይላል يعلم ما بين أيديهم وما خلفهم ولا يحيطون به علما يعلم الله يوكل ما بين أيديهم ሰዎች አይደለም የሚያውቁት ስለ አላህ አላህ ግን ያዕለሙ ማ በይነ አይዲህም ከነሱ በስተፊት ያለውን ያውቃል ወማ ኸልፈውም ከበስተኋላቸው ያለውንም ያውቃል ወላ ዩሒጡነ ቢህ ዒልማ በእውቀት ደግሞ አላህን ሊያካብቡ አይችሉም በእውቀት እኔ የሚያካብበኝ ማንም የለም ስለ እኔ ማወቅ የሚችል ማንም የለም እያለ ነው ወላ አሐዱ ምን አልኸልቅ አዕለም ቢላህ ስለ አላህ ከአላህ የበለጠ ስለ ራሱ ከሱ የበለጠ ማንም ሊያውቅ አይችልም። وما يستحقه ለሱ የሚገባውንም ከሱ የበለጠ ማንም ሊያውቅ አይችልም። وما يليق به በሱ ላይ የሚገባውንም የሚያውቅ የለም። ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ለአላህ የሚገባውን አላህ ከዚያም ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ከሚያውቁት የበለጠ ማንም ሊያውቅ አይችልም። الذي ያኮ ሐመለ አልጀህሚያ ጀህሚዮችን በዚህ አመለካከት ላይ እንዲሄዱ ያደረጋቸው ሐመለ ማለት በዚህ አካሄድ ላይ እንዲሄዱ ያደረጋቸው ወአትባዓሁም የእነሱንም ተከታዮች አላ ነፊ ሲፋት ላህ አዘ ወጀል የአላህን ስብሓነ ወተዓላ ስምና ባህሪ እንዳያጸድቁ ያደረጋቸው ነገር ወጀህልሁም ቢላህ በአላህ ላይ ያለው እውቀታቸው ባለማወቅ ላይ የተመሰረተ መሆኑ ነው። በአላህ ላይ ያለው እውቀታቸው ባለማወቅ ላይ የተመሰረተ ስለሆነ ቢማዕና ምንም እውቀት ስለሌላቸው ነው። ግልጽ ነው። ወሱ አፍሃሚ ደግሞ ምን ስላላቸው ነው? መጥፎ አረዳድ። ይሄ ነው በአሁኑ ሰዓት የተቸገረው እኮ ወላሂ ትልቅ ችግር የሆነው እኮ ይሄ ነው። ሱ ፈህም የሚረዳው መረዳት ከሱ የሚጠበቀውን አለም ወሱ አፍሃሚህም መጥፎ ምን ስላላቸው ነው አረዳቸው ሐይቱ በኑ እንዴት ከተባለ ሐይቱ በኑ በጠረጠሩ ጊዜ ነው አነው የልዘም ሚን ኢስባት ሀዲህ ሲፋት አሉ እነዚህ ለአላህ የሚገቡ ናቸው ብለ እነዚህን ባህሪያቶችን ብናጸድቅ አሉ አለቲ አስበተሃ አላሁ ሊነፍሲ አላህ ለነፍሱ ያጸደቀውን ብናጸድቅ አሉ ወአስበተሃ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ያጸደቁለትን እኛ ብናጸድቅ አሉ የልዘሙ ሚንሃ ተሽቢህ ማመሳሰሉ ይይዝብናል አሉ ያመሳስልብናል አሉ ማመሳሰል ውስጥ እንገባለን አሉ ሊያነውም እነዚህ ሰዎች ቆይ እንዲህ መሰላቸው ለምንድን ነው ከተባለ ሊያነውም የረውና ሀዚህ ሲፋት ፊል ምክንያቱም እነዚህን ባህሪያቶችን ማለያ ያሉ ሰዎች ላይ ያሉ ሰሚ ነው አዎ ሰውም ሰሚ ይባላል ሲያዩ በሲር ነው አዎ ሰውም እኮ በሲር ይባላል አሉ ይቆጣል አ ሰውም ይቆጣል ይባላል እንዴ ታዲያ በቃ ተመሳሰላሉ ወላ ዩፈሪቁነ እነዚህ ሰዎች አይለዩም አሉ በይነ ሲፋት الخالق ወሲፋት المخلوق በኻሊቅና በፈጣሪና በፍጡር መካከል ያለን ባህሪ መለየት አቅቷቸው ነው። ወለም የፍሃሙ ሚን ሲፋት ልኻሊቅ ኢላ ማ ፈሂሙ ከአላህ ባህሪ ደግሞ የተረዱት ምንም የለም ኢላ ማ ፈሂሙ ሚን ሲፋት ልመክሉቂን የፍጡራንም ባህሪ በተረዱት ነው የአላህንም የተረዱት። ወከይፍ የኩን እንዴት ሆኖ አንድ የሚሆነው አፈላ ያዕቂሉን እንዴት ሰውም በተረዳንበት የአላህንም እንረዳለን። ሱብሃንአላህ የእንስሳዎችና የሰውን እንኳን ተረድተናል እንዴ በአንድ አይነት ሁኔታ እ አልተረዳንም። እንኳን አይደለም በአላህ ስብሐነ እና በፍጡራን መካከል ያለን ባህሪ አንድ ልናደርግ አይደለም። ወለም ያዕለሙ አላወቁም እንዴ አነ ሲፋት ልኻሊቅ ስብሓነህ ጥራት ይገባውና የአላህ ስብሐነ ወተዓላ እኮ መገለጫ ባህሪ ተኹሱ ምን የምትለው ነች እሱን የምትነጥለው ነች ወተሊቁ ቢህ በሱ ላይ ብቻ የምትገባ ነች ወሲፋት አልመኽሉቂን የፍጡራን ባህሪ ደግሞ ተኹሱሁም እነሱ ምን የሚላቸው ነው የሚነጥላቸው ነው ሁሉም የሚለያየን የኔና ያንተ እንኳን ይለያያል በፊቱ ሁሉም አንድ አይነት ቢሆን ኖሮ አንተም ፊት አለ አንተም ሁለታችሁም ፊት አላችሁ ማንም ቆንጆ ሆኖ ተብሎ መወሰፍ አይችልም ማለት ነው። ግልጽ ነው ነው ግን ነው እንዴ? ነው አህያም ፊት አለው አይደል? ስለዚህ አህያው እንደማን ቆንጆ ነው ማለት ነው? እንደ ሰው ቆንጆ ነው ማለት ነው፣ እንደነሱ አባባል። ምክንያቱም ሁለቱ አንድ ናቸው የሚል አመለካከት ካለ ማለት ነው። ስብሓነ ስብሓነሁ ወተዓላ ወተሊቁ ቢ ወሲፋት መክሉቂን ተኹሱሁም ወተሊቁ ቢሂ ولا تشابه ولا تشابه من مساس الكويل بين الصفات الخالق بفطاري بحرنا وصفات المخلوق بفطران بحري ما مساس النجر إلا كما أنه لا تشابه بين ذات الخالق وذوات المخلوقين من من مساس الندر إلا بين ذات الخالق بالله سبحانه وتعالى ذات عقالنا وزوات المخلوقين بفطران من አካል መካከል መመሳሰል እንደሌለ አላህ በዛቱ በአካሉ እኛን ይመስላል ብለ ጠይቀው። አዎ ካለ ኩፍር ላይ ነው አይደለም ካለ እንደዛው ዛቱ እንደሚለያየው ከኛ ጋር እኮ ምኑም ባህሪያቶቹ ምን ይላል ይለያያል በለው። የአላህ እጅ እንዳንተ ነው እጁ ስትለው ምንድነው ነው የሚለው? አዎ ካለ ኩፍር ላይ ነው ያለው። አይደለም ካለ ታዲያ ባህሪያቶቹም እኮ ያንተ አይነት አይደለም ባህሪው ግልጽ ነው አለ ለምን ከተባለ ከማ ቃለ ተዓላ كما قال الله تعالى ليس كمثله شيء وهو السميع البصير فأثبت لنفسه الله لنفسه أتصدق السماع والبصر سمنة ተመልካቹነት ወነፈ አንሁ ሙሻባሐት الاشياء የነገራቶችን ደግሞ መመሳሰልን ውድቅ አደረገ። ፈደለ ዛሊከ ያ አመላክተዋል አነ ኢትባቱ ሲፋት የአላህ ስብሓነ ወተዓላ ባህሪ ማጽደቅ ላ የልዘም ሚንሁ አልሙሻባሃ ማመሳሰል የሚለውን ነገር ሊይዝ አይችልም። በይን አልኻሊቅ ወልመክሉቅ በፍጡርና በፈጣሪ መካከል መመሳሰልን አያስይዝም። ዋዛ ሆላስ ይህ ነው በቃ መሰረት አለዚ ሳራ ዐለይህ አህሉ ሱና ወልጀማዓ አህልሱና ወልጀማዓዎች የተጓዙበት መንገድ ይሄ ነው ፊ ኢስባት አስማኢላህ የአላህን ስምን በማጽደቅ ወሲፋቲህ ባህሪያቶችን አስበቱ ለሁ ለአላህ አጸደቁ ማስበተው ማን ያጸደቀው ራሱ ያጸደቀው ሊነፍሲ ለማ ለነፍሱ ቢላ ተምቲሊን ያለምንም ማመሳሰል አያችሁ የአላህ ስም ከእንትና ጋር ይሆናል ይመሳሰላል ብለው አይደለም ያጸደቁት ከማ የሊቁ ቢጀላሊህ አጸደቁለት ወነዘሁሁ አላህ ምን አሉት አጠሩት አማ ነዘሐ ነፍሰሁ ነፍሱን ምን ካለበት ካጠራበት አንሁ ከሱ ቢላ ታዕጢሊን ያለምንም ውድቅ ማድረግ ውድቅ አላደረጉም ማለት ነው ወአመል ጀህሚያ እነዛማ ጀህሚዮች ወተላሚዙሁም የእነሱም ተማሪ የሆኑት ምን አልሙዕተዚላ ሙዕተዚሎችም ወላ ሻኢራ ሻኢራዎችም ለምንድን ነው ተማሪዎቻቸው ያለው አካሄዳቸው የተለያየ ነው አይደል? ግን ጃህሚያም የተለያየ አካሄድ ነው፣ ሙዕተዚላም የተለያየ አካሄድ፣ አሻዕራም የተለያየ ለምንድን ነው ተማሪዎቻቸው ያለው የሚነግረኝ መጀመሪያ ማለት ነው በአላህ Subhanahu Wa Ta'ala ስምና ባህሪያቶች ላይ የተፈጠሩ ቡድኖች ማን ናቸው? ጃህሚዮች ናቸው። ግልጽ ነው። ከዛ እነሱም የሆነች ቀን ጨባ አደረጉና አይ እናንተ ደግሞ ተሳስተ እነሱ ተማሪ ነው እኮ እዚች ጋር ግን በባቲል ላይ እዚች ጋር ግን ተሳስተ እንዲህ ቢሆን አሉ። በባቲል ላይ እኮ ግልጽ ነው። ግን ሶስቱም እኮ ሰካራሞች ናቸው። ሰክረዋል። በዚህ ሁኔታ ላይ ትክክለኛው ጎዳና ናቸው ግን አንዱ ሲጠጣ ተው አንተ እንደዚህ አይደለም መጠጣት ያለብህ ምናምን ብሎ ሰካራም ሰካራ እንደሚሰጠው ነሲሃ ነው ነው ግልጽ ነው አለ فإنهم እነሆ እኮ እነሱ በነው መዝሃበው አካሄዳቸው ምን ብለዋል? ገንብተውታል። አላ አስሊም ባጢል በምን በባጢል ላይ ነው የገነቡት ማለት አሰሉሁ መሰረቱት ያንን ደግሞ መሰረት ያወጡለት አሰሉሁ ምን عند አንፉሲም ያንን መሰረት ያወጡት ከየት ነው ከነፍሳቸው ወሱ ያወጡት መሰረት ምንድነው አነ ኢስባት هذه ሲፋት እነዚህን የአላህን ባህሪያቶችን ማጽደቅ አሉ ሲፋት የቅተዲ ተሽቢህ በቃ ለአላህኝ ባህሪቶችን ካጸደቅን አሉ የቅተዲ ያስፈርዳል አተሽቢህ ምን ማመሳሰል ስለዚህ ማጽደቅ የለብንም አሉ ፈየልዘም ሂያል ስለዚህ ምን እናደርጋሉ ፈየልዘም ግድ ይላል ሂያለን ሂያለን ንሱስ የቁርአንና የሐዲስ መረጃዎች ፊት ለፊት ሂያል ማለት ኢዛአሁ ማለት እነዚህ የቁርአንና የሐዲስ መረጃዎች ፊት ለፊት አሉ። ሒያል ማለት አማም ወይም ደግሞ ኢዛአሁ ማለት ነው። አልዋሪዳ ምን ያሉ የተጠቀሱት ላይ ቢዛሊከ በዚህ አሐዱ አምረይን አሉ። እንዴት እናድርጋሉ? ከሁለት አንድ አካሄድ እንጠቀማለን አሉ። ማምለጫ እኮ ነው። ከሁለት አንድ አካሄድ እንጠቀምና ያው ጥሩ አካሄድ እንሄዳለን አሉ። ምንድነው ሲባሉ እንደውም ኢማ ተእዊሉሃ ወይ በሌላ ምን ማለት ነው መፈሰር በሌላ እንተረጉመዋለን አሉ አን ዛሂሪሃ ከምኗ ከዛሂሩ በሌላ ከዛሂሩ ተፍሲር በሌላ እንፈስረዋለን መጨ እኛ ምን እንትን አለ በሌላ ሌላ ትርጉም እንሰጠዋለን አራህማኑ አለል አርሽ አላህ ስብሓነ ወተዓላ በስልጣኑ ላይ ተቆጣጠረ እንላለን። እኛ ከአርሽ በላይ አንልም ማለት ስልጣኑ ምን አለ ተቆጣጠረ። ግን ሸሹ። ከዚህ ሸሽተው ሄደው ግን የባሰ ውስጥ ገቡ አይደል? ተቆጣጠረ ካሉ ምን ማለት ከዚህ በፊት ያላ ስልጣኑን ያዘበታለ ማለት ነው አይደል? ምክንያቱም እነሱ ኢስተዋ የሚለው ምንድን ነው የሚሉት? ኢስተውላ አይደለ? ኢስተውላ ብለን እንፈስረዋለን ተቆጣጠረ እንላለን አይደል? እዚህ ስልጣኑን ያዘበት ነበር ማለት ነው። ኢማ ተዕዊልዋ አን ዛሂሪሃ አሉ ወኢማ ተፍዊድዋ ወይም ደግሞ እናስጠጓለን ወደ አላህ አይ ማዕኗን የሚያውቃት ማንም የለም እንላለን። ማደናበሪያ እኮ ነው ሰው። አንተ እንዲህ ትፈስራለህ እንዴ? አንተ ትርጉሙን ትረዳዋለህ? ይህንን ቁርአኑን የሚረዳው አላህ ብቻ ነው። እሺ ማዕናውን ማንም አያውቅም ይላል መጥቶ ማለት ነው። አንተ ትደነግጣለህ እኮ እትም አላህ ነው ነው የሚያውቀው። ይሄንን እኮ ማንም አያውቅም። የማታውቀውን ነገር ነው እንዴ አላህ አወረደልህ? ግልጽ ነው። ማይታወቅ ነገር ነው ያወረደው። ለማንም ድብቅ የሆነ ነገር ኢማ ተፍዊዱሃ ማስጠጋት አሉ ማዕቲቃድ እምነት አድርጎ ከመያዝ ጋር አና ዛሂሯ ዛሂሯ ገይሩ ሙራድ እሷ ከመፈለግ ውጪ ነች፣ ዛሂሩ አይደለም አሉ። ወሊሃዛ ለዚህም የቁሉ ናዚሙ አቂደቲም የእነሱ አቂዳ ገጣሚ የሆነው ጀውሃር የሚባል ኪታብ ላይ ብሎ ገጠመላቸው። ወኩሉ ነፍሲን አውሃመት ተሽቢሃ አዊሉሁ አው ፈዊድ ወርሙ ተንዚሃ አለ። ይህንን ግጥም አሳልፈናል። እያንዳንዱ መረጃ አለ። ነስ ማለት ቁርአናዊና ሐዲሳዊ መረጃ አውሃመት ተሽቢሃ በቃ አንተ የሆነ ማመሳሰል ከመሰለ ካለ እንዲሁ ከታየ ስታየው ከፍጡሩ ጋር የሚመሳሰልብ ከሆነ አዊሉ ድፍረታቸው ግን ወላይ በበለከው በቃ ተፈስረው ነው በሌላ አዙርን ነው አውፈዊድ ወደ ኋላ አስጠጋው በቃ ይሄ ማናው የሚያውቀው የለም በላት ወርሙ ተንዚሃ ግልጽ ይህንን ወርወረ ጠረ እንግዲህ አላህን ማጥራት ነው አሉ እነሱ አላህን ማጥራት ነው ያሉታል ግን አላህን ማጉደል ማጥራት ሳይሆን የእነሱ አካሄድ አላህን ማጉደል ነው سبحانك ربي تراتي قبا أملاكي لألو لفتر فوزان الفوزة أما يقول الظالمون النزي بدوش كميلو تانتي ترهنة والجاهدون كالنزي أستباباي بزرو أستباباي وجه علوا كبيرا لك على مدراتني ترهنة إلى وقد هاجر الله አልሐቅ አላህ ግን እንዲፈስ አደረገ አለ ወቀድ አጅር አላህ እንዲፈስ አደረገ አልሐቅ እውነትን አላ ሊሳኒ ሀዘ ናዚም በዚህ ገጣሚ ምላስ ላይ ግን አላህ ሐቅን ምን እንዲል እንዲፈስ እንዲወጣ አደረገ አናዚም ሐይሱ ቃለ ወኩሉ ነፍሲን አውሃመት ተሽቢህ አለ አረ ራሳቸው ነው በቃ ጎልጉሎ ያወጡት ማለት ነው ሁሉም ተሽቢህ ከመሰለ አዙሮ አለ ተበየነ ይህ ሰው እንግዲህ እያብራራ ነው አነ መዝሀበውም የነሱ አካሄድ መብንዩን አለል ወህም አካሄዳቸው በምንድን ነው ወህም ነው ቅዠት አረል መማታት ነው አውሃማ አሉ እኛ ግን ወህም ላይ አይደለንም እነሱ ናቸው ወህም ላይ ግልጽ ነኝ አላህ ሰሚዕ ነው ሲሉ እናንተ ወህም ላይ ናችሁ እንዴ ሴቶች ግልጽ ነው አይደል እንዴ ምንም ያማታ የሚያሻማ ነገር አለ ምን ቅዠት አለው ሰሚዕ ሰሚዕ አለል አርሺ ስተዋ አለል አርሺ ስተዋ እንታላም هو يحب نعم إن الله يحب التوابين ويحب المتطهرين وغضب الله عليهم ይቆጣል አይደል ይቆጣል በቃ እስቲ አላህ ይቆጣል ብለሽ በመፈሰርሽ ምንም የሚመጣ ነገር አለ ምንም በቃ ከሰው ጋር አመሳሰላችሁ ነው የምትባሉት እንዴ ይቆጣል ትያለሽ አንቺም እኮ ትቆጫለሽ ነው ልቆጣ ምን ይጠበስ ግልጽ ነው እና ምንም እኮ የሚመሳሰል ነገር የለም። ግልጽ ነው። እነሱ ግን ላይ ምን ላይ ናቸው? ወህም ግልጽ ነው። እሱ ወህም ላይ ሆኖ እኛንም ወህም ላይ ሊያደርግ ይፈልጋል። እንዴ አንተ ቃዥ እንጂ እኛ ታዲያ ምን እናድርግ? አላህ ያዲክ ወስላክ አላህ ያስተካክልህ። ከዚህ ውጪ የምንለው ነገር የለንም። ላ አለል ሐቅ በሐቅ ላይ አይደለም። ሊያነውም ምክንያቱም ተወሃሙ እነሱ ምን አሉ? ተጠረጠሩ ቃዡ أن هذه النصوص እነዚህ መረጃዎች ተክተት ተሽቢህ ማመሳሰል ምን ትላለች ታስፈርዳለች አሉ ፈራሑ ምን አሉ ኧረ እንረፍ አሉ ፈራሑ እንረፍ አሉ ዩአዊሉና ምን በማድረግ በራሳቸው ትርጓሜ እየሰጡ ዩአዊሉና ማለት እየፈሰሯት በራሳቸው አመለካከት وهل الوهم يا عباد الله وهل الوهم እስቲ ንገሩኝ ቅዠት እ ቅዠት መጠራጠር ያ ኢባደላህ እናንተ ያላ ባሪያዎች ሆይ ቱዓረዱ ቢሂ ኑሱስ ቁርአንና የሐዲስን መረጃ ትቃረናለች እንዴ? እሱ የቃዠበት ነገር ቁርአንና ሐዲስን ይጋጫል እንዴ? እሱ ቃሽቶ ነው። የቁርአንና ሐዲስ መረጃ ግን ፍንጥው ያለ ነው አይደል? ወህምና ግልጽ መረጃ ይጋጫል ወቱብና አለይህ አቂዳ በቃ አቂዳችንን የምንመሰርተው በወህም ላይ ተንተርሰን ነው ማለት ነው። በቃ እንዲህ መቃዠት ሲሆን በቃ ትንሽ ተዋለልክ ይለዋል። እንዲህ እና አቂዳ የሚባል በወህም ላይ ነው የሚመሰረተው። እኛ በየቂል ላይ ነው የተመሰረተው። እንዴት ከተባለ በቃ ቁርአንና ሐዲሱን ግልጽ ባለው መልኩ ቁጭ እያደረግ ለምን ከተባለ ኢነል ወህመ እንደምታውቁት ወህም እኮ አቀሉ ደረጀተ ሚን ظኒ ከደረጃ አንጻር ከምን ያነሰ ነው አለ ከምን ከظን ያነሰ ነው ወህም علم አለ አይደል علم 100% ፐርሰንት 75% ከዛስ وهم ስ? እ ከዛስ جهل እያለ ይመጣል አይደል ደረጃ ነው ከ ظن በኋላ ምንድነው ከ وهم በኋላ ምንድነው شك شك شك ነው እንደውም ከ ظن በኋላ ምንድነው شك ከ شك በኋላ ነው وهم وهم እንደው ከ50% ምን ያለ ነው ያነሰው ነው እንዳትረሱ አልዒልም ከዛስ ኢልም ቀጥላችሁ ظن። ከዛስ ሸክ ከዛስ ወህም ከዛ ጀህል ከአምሳ ፐርሰንት ያነሰ ላይ ነው ግልጽ ነው በቃ ወላሁ ተዓላ የቁል አላህ ስብሓነ ወተዓላ ብሎ ይላል ፊ ظን በظን በተመለከተ ወኢነ ظን ላ ዩግኒ ምን ልሐቂ ሸይአ ጥርጣሬ ኮ ከሀቅ ምንም ሊያብቃቃ የሚችለው ነገር የለም ማለት ግልጽ ነው አለ ዘንን ነው እንግዲህ እነሱ ደግሞ ከዘን ያነሰ ነው የያዙት ወነቢ ሰለላሁ ዐለይሂ ወሰለም ያቁ ነቢ ዐለይሂ ሰላቱ ሰላም ብለው ያሉ አظኑ ጥርጣሬ እኮ አክደቡል ሐዲስ ከንግግሮቹ ሁላ ምንድን ነው አለ ውሸት ነው። እንደውም ከምን ከምን ይበልጣል ዘን ከምን ይበልጣል? ከወህም እኮ የትና የት ይበልጣል? አንድ ደረጃ እንደውም ግን እነሱ ግን በዚህ ላይ የተመሰረተ እምነት ነው የያዙት ይላል። ሱብሃንአላህ እንዴት ይጣፍጣል ንግግራቸው የዶክተር ፎዛ ሐቂቃ ሌላኛው ምን ይላሉ? አረዱ መልስ ይላል አለል ሙንሐሪፊን እነዚህ እንግዲህ ከሀቅ መንገድ ያዘነበሉ ሰዎችን በተመለከተ መልስ ይላሉ። አመንሃጅ ሰለፍ ከመንሃጅ ሰለፍ ያጋደሉ ሰዎች በተመለከተ መልስ ይላሉ። መልሱ የሚሰጣቸው በምን ላይ ነው ከተባለ ፊአስማኢላ በአላህ ስሞችና ወሲፋቲ በአላህ ባሪያቶች ላይ ነው መልስ የሚሰጣቸው። መልስ የሚሰጠው ለየትኞቹ ቡድኖች ነው ከተባለ ሚነል ሙሸቢሃ የአላህን ስብሓነ ወተዓላ ስምና ባህሪያቶች ለሚያመሳስሉት ወልሙአጢላ እንዲሁም ምን ለሚያደርጉት ውድቅ ለሚያደርጉት ተመልከቱ በኢስላም ላይ የተፈጠሩ ፊረቆች እኚህ ናቸው። በቃ በአላህ ስሞችና ባህሪያቶች ላይ ኢማ ሙሸቢህ ነው ወይማ ሙአጢል ነው። ሙአጢል ስንል በውስጡ ብዙ ክፍል አለው። ሙሸቢህ ስንልም እናየዋለን። ግልጽ ሙሸቢያቱ እነዚህ እንግዲህ አመሳሳዮች የተባሉት ቡድኖች ደግሞ እነማን ናቸው ካላችሁ እነዚህ ቡድኖች ማን ናቸው ከተባሉ ስለማንነታቸው ካስፈለገ አብረን እንየው። አልሙንሐሪፉን አመንሃጅ ሰለፍ ከሰለፎች መንገድ የተዘነበሉ ሰዎች አካሄድ ፊ አስማኢላሂ ወሲፋቲሂ በአላህ ስምና ባህሪያቶች ዙሪያ ላይ ጣኢፈታኒ ስንት ቡድን ነው የተፈጠረው? ሁለት አልሙሸቢሃ ፈተና ላይ ማመጣም ነው። አልሙሸቢሃ ወይ ሙሸቢሃ ነው ወይ ሙአጢላ ነው። ግን ሙሸቢሃ ስንል የሚገባ አለ፣ ሙአጢላ ስንልም እዛ ውስጥ የሚሰገሰግ አለ ማለት አልሙሸቢሃ ሙሸቢሃ ማለት እኚህ የአላህን ስምና ባህሪ የሚያመሳስሉት ደግሞ አሁላይ ሸበሁላህ ቢኸልቂ እነዚህ የአላህን የአላህን ስብሓነ ወተዓላ ዋውላ ሸበሁ ላህ ቢኸልቅ አላህ በፍጡራን አመሳሰሉት። ግልጽ ነው። በቃ ሁለም ነው። ወጀዐሉ ሲፋቲሂ የአላህን ሲፋ አደረጉ ሚን ጂንሲ ሲፋት ልመክሉቂን ከአላህ ስብሓነሁ ወተዓላ መገለጫ ባህሪ ጋር አመሳሰሉ፣ አንድ አደረጉ ማለት ነው። ወሊዛሊከ ለዚህም ሱሙ ተሰይመዋል አልሙሸቢሃ ሙሸቢሃ ተብሎ ወአወሉ መን ቃለ የመጀመሪያው ይሄንን ንግግር የተናገረ በቃ አላህ ማለት እኮ በቃ አንደኛው ነው በቃ ግልጽ ነው እንደኛ የተመሳሰለ ነው ብሎ የተናገረው ሰው እኛ አላህ ስብሐነ ወተዓላ ፍጡራንን በአምሳያው ፈጠረው የሚለው እኛ የምናውቀው ምን ላይ ነው ባይብል ላይ ነው በአምሳያው ፈጠረው ምናምን ግልጽ ነው። እኛ ጋር እንደሚል የለም እ በአምሳያው ፈጠረው ምናምን ታውቃለህ? እዛ እንደሱ ነው የሚመስለው ማለት ነው አይደል እንዴ? ወአወሉ መን ቃለ هذه المقالة እችን ንግግር ለመጀመሪያ ጊዜ የተናገረው ወል ሂሻም ኢብኑ ሐከም الرافضي ይባላል። ሂሻም ኢብኑ ሐከም الرافضي الرافضي ማለት ማለት ራፊዲ ምን ማለት ነው ሴቶች እ ቀጥታ ትርጉሙ አፈንጋጭ ማለት ነው። ግን ሺዓዎች ናቸው። ራፊዳ ነው የሚባሉት። እሺ ራፊዳ ማለት ሺዓ ማለት ነው። ራፊድይ ሲል እዚህ ጋር ደግሞ የሺዓ ቡድን ተከታይ ማለት ነው። ሌላኛው ደግሞ ሁለተኛው ደግሞ በያን ኢብኑ ሰምዓን ይባላል። በያን ኢብኑ ሰምዓን ይባላል። አተሚሚ ስሙ ነው። እሺ በያን ሲላችሁ ማብራሪያ ብላችሁ እናፈስሩ። በያን ኢብኑ ሰምዓን አተሚሚ ይባላል። እነዚህ ሁለት ሰዎች አለዚ ቱንሰቡ ኢለይሂል በያንያ ይሄ ሁለተኛው ሰውዬ በተለይ በያኑ ኢብኑ ሰምዓን አተሚሚ የሚባለው አለዚ ያኑ ቱንሰቡ ኢለይሂ አልበያንያ በያንያ የሚባሉት ቡድኖች ወደሱ ነው የሚጠጉት። ሚን ጋልየት ሺዓ ከየት ቡድን ነው ከተባላችሁ ድንበር አላፊ ከሆኑት ከሺያ ቡድኖች ነው። ሺያዎች እኮ ብዙ ቡድን ነው ያላቸው። ግልጽ ነው። اثنا عشرية የሚባሉት አሁን በጣም ይገርማቸዋል። አቂዳቸው በጣም ይገርማል። ላኢላሃ ኢላ ሀይደር ይላሉ። ላኢላሃ ኢላ ሃይደር ላኢላሃ ኢላ ሀይደር ማለት ሃይደር ማለት አልይ ማለት ነው። እሺ ያው እሱ አነለዚ ሰመትኒ ኡሚ ሀይደራ ብሎ በ حرب ላይ ወጣ የሚለው ጀግና ስለነበረ ግልጽ ነው። እኔ ነኝ እናቴ ሀይደር ብላ የሰየመችኝ ይላል። حرب ላይ ግልጽ ነው። ሉላ ሳያችሁ ሀይደር ማለት አንበሳ ማለት እና ምን ይላል? ላኢላሃ ኢላ ሀይደር ይላሉ። እሱ እንጂ ሌላ አምላክ የለም። እና ከነዛ አሁን እነዚህ ግን ምንድነው ጋሊየቱ ሺዕያ የነዚህ ቡድኖች ማለት ሳይሆን ብዙ አይነት ነው የነሱ ውስጥ ራሱ ግልጽ ነው። ጭንቀት ምናምን ሲመጣባቸው ደብዳቤ የሚልኩበት ጉድጓድ አላቸው። ከሆነ አጃን ትጽፍና እዛ ሄደህ ትወረውረዋለህ፣ አጃ ይወጣል። እንኳን አጃ ወረቀቷ ራሱ አትወጣለን። ፈልሙሸቢሃቱ ሙሸቢሃ የሚባሉት እነዚህ ገለው ፊ ኢዝባት ሲፋት ለአላህ ባህሪያትን ከማጽደቅ ደግሞ ድንበር አለፉ ሐታ አድኸሉ ፊ ዛሊከ ማ ነፋሁላህ አላህ ከእሱ ውድቅ ያደረገውን ሁሉ አስገቡ። ወረሱለሁ መልእክተኛው ሚማ ላ የሊቁ ቢ ሱብሓና ጥራት ይገባውና አላህ ውድቅ ያደረገው መልእክተኛው ውድቅ ያደረጉትን ሁሉ አስገቡ። አንተ እንደ ሰው ነው ካልክ አንተ በቃ ሁሉም ባህር ያለው ካልክ ምንድን ነው የምትለው? አላህ ያንቀላፋል አር ላታእኹዙሁ ሲነቱ ወላ ነው ይላል። አንተ እንደ መክሉቅ ነው ካልክ ምን እያልክ ይተኛል፣ ያንቀላፋል፣ ቁጭ ይላል ምናምን ሁሉ ነው። እነዚህ ድንበር አለፉ ሚማ ላ የሊቁ ቢ ሱብሓነ ሚን ሲፋት ነቅሲ ተዓላ አላሁ አማ የቁሉነ ዑሉወን ከቢራ እነሱ ከሚሉት አላ ላቅ ያለ አምላክ ነው ወሚን ሃኡላ ከእነዚህ ውስጥ ደግሞ ሒሻም ኢብኑ ሳሊሚ አልጀዋሊቅይ ይገኝበታል ወዳውዱል ጀዋሪብዩ ሌላኛው ነው ደግሞ እሱ እነዚህም ለአላህ ይሄንን ይገባል፣ ይሄ በቃ እንደ መክሉቅ ነው አሉ ነው። ወቀድ ነፈላ እንደምታውቁት አላህ ውድቅ አድርጓል ፊ በተከበረው ቃሉ ሙሻባሐተ ሙሻባሐተው ምን ማለቱ ከፍጡራን ሙሻባሐተሁ ሊኸልቂ ከፍጡራን ጋር መመሳሰሉን ወነሃ ውድቅ አደረጉ አንበር ቢል አምሳል ወነሃ አላህ ከልክሏል አንበር ቢል አምሳል ለሱ አምሳያን ማድረግ ፈቃለ ተዓላ ለይሰ ከሚትሊሂ ሸይኡን ወሰሚዑ ልበሲር ሀል ተዕለሙ ለሁ ሰምያ ለእሱ አቻን ታገኝለታል እንዴ? ግልጽ ነው። አቻ ግልጽ ነው፣ የማምሳያ ማለት ወለም የኩን ለሁ ኩፍወን አሐድ ለሱም ወለም የኩን ለሁ ለሱ የለውም ለአላህ ኩፍወን አሐድ አንድም ብጤ የለውም ማለት ይሄ እንግዲህ ውድቅ እያደረገ ነው አይደል? ፈላ ተድሪቡ ሊላሂ ልአምሳል ለሱ ምንም አምሳያ አታድርጉለት ፈላ ተድሪቡ ሊላሂ ልአምሳል ለአላህ ምንም አምሳያ አታደርጉለት አሉ። ፈመን ሸባሀ ሲፋቲላህ የአላህን ስብሓነሁ ወተዓላ ባህሪ ያመሳሰለ ቢሲፋቲ ኸልቂ በፍጡራን ባህሪ ለም የኩን ዓቢደን ሊላህ ለአላህ እውነት ተገዢ አይደለም። ወላሂ ከዚህ በላይ ለእናንተ መንገድ ይችላሉ እነሱ እንዴት እንዳመሳሰሉ ግን ስለሚያስጠላ መናገር አልፈልግም። ይዘገነናል። በቃ እነሱ የሚሉት ማለት ነው። ለም የኩን አቢደን ሊላሂ ፊል ሐቂቃ ይሄ ሰው እንግዲህ አላህን በእውነት የተገዛው አይደለም። ወይነማ ያዕቡዱ ወተነን አላህን በፍጡራን ምን ያለ ያመሳሰለ ወኢነማ ያዕቡዱ ወተነን ምንን እየተገዛ ነው ያለው? ጣዖትን ሰወረሁ ለሁ ለእሱ ምን ያለለትን የሳለለትን የቀረጸለትን ኸያሉሁ ኸያሉሁ ማለት ጁኑኑ ማለት እብደቱ ኸያሉሁ ማለት ማለት እብደቱ እብደቱ የሳለለትን ነው እየተገዛ ያለው ወነሃተው ምን ያለለትን የቀረጸለትን መቼሳ ላይ የውማር ይሄው እንዲህ ነው እያለ የቀረጸለትን የቀረጸ ለእብደቱ እኮ የቀረጸለትን ለሁ ፊክሩን ወነሃተው ለሁ ፊክሩ ፊክሩ ፊክሩ ምኑ አስተሳሰቡ የቀረጸለትን የሆነ ቀርጾለት ይሄ ነው በቃ ብሎ ያለውን ነው ማለት فهو من عباد الاوثان ይህ ሰውዬ ደግሞ ምን ከሚገዙት ውስጥ ነው ጣዖታትን ከሚገዙት ውስጥ ነው ላ ሚን ዑባድ الرحمن አላህን ከሚገዙት ውስጥ አይደለም ማለት እንዴት እንደገለጸው ግን ገብቷቸዋል አላህ ሰውን እንዲህ ይመስላል ይሄንን ብሎ ሁሉንም ባህሪያቶች ያጸደቀ ማለት ነው። አላህም በጣዖት መስሏል። ማን የሳለለትም እብደቱ አስተሳሰቡ ይቀረጻል። እንዲህ ነው ብሎ ብሎለታል ማለት ነው። ሳያየው ምክንያቱም ይሄንን ሁላ ማውራቱ ማለት ነው። ቃለ ላላመቱ ኢብን አልቀይም ይህም በማስመልከት ኢብን አልቀይም ብሎ ይላል በኑንያው ላይ لسنا نشبه وصفهم بصفاتنا إن المشبه عابد الأوثان كلا ولا تخل كلا ولا تخليه من أوصافه إن المؤطل عابد البحتان من الآن لسنا نشبه الله من نام مساس لا يدلنا وصفه منون የእሱም ባህሪ ቢሲፋቲና በእኛ ምን ባህሪ የምናመሳስል አይደለም። ኢነል ሙሸቢሃ ያኮ አመሳሳይ ዓቢዱል አውታኒ ጣዖት ምን በም ተገዢ ነው። كلا ተከልከል ይላል። ወላ ቱክሊሂ ሚን አውሳፊሂ እንዲህ ስትባል ግን የአላህን መገለጫ ባህሪ ምን አትበል ውድቅ አታድርግ። ولا تخله ማለት አታሳጣው፣ ውድቅ አታደርግ አታድርግ። የአላህ መገለጫ إن المعطل عابد البهتان። إن المعطل የአላህን صفة መገለጫ ባህሪ ውድቅ የሚያደርግ እኮ عابد البهتان። ይሄ ደግሞ ምንድነው? ውሸትን ምን ምን ባይ ነው? አምላኪ ነው። بهتان ማለት ኪዝ ውሸትን አምላኪ ነው አለ። ومن شبه ያመሳሰለ ሲፋቲላህ የአላህ ባህሪያትን ቢሲፋት ኸልቅሂ በፍጡራን ምን ባህሪ ፈሁወ ሙሻቢሁን ሊነሳራ ልብ ብላችሁ ተመልከቱ። የአላህን ስብሓነ ወተዓላ መገለጫ ባህሪ በፍጡራኑ ያመሳሰለ ፈሁወ ሙሻቢሁን ሊነሳራ ለነሳራዎች እንግዲህ ያመሳሰለ ነው። አለዚነ እነዚያ እንዴት እንዳመጣው ተመልከቱ። ያዕቡዱነ ልመሲሐ ብን መርየም ማንን ነው የሚገዙት? የመርየም ልጅ ኢሳን አሉ። መርየምን የመርየም ልጅ ኢሳን በምኑ ፈጠረው ነው የሚሉት እ በአምሳያው ፈጥሮ ወደ ፍጡራን ሊያድናቸው ነው። ለኛ ብሎ ተሰቀለ፣ ለኛ ብሎ መተሷ አምላክ ነው። ለማዳን ሲል መጥቶ ነው ያለው ስለዚህ እሱ መና ማለት ነው አምላክ ነው አይደለ ስለዚህ እያደረጉ ያለው ከነሳራዎች ጋር ተመሳስሏል። يقول العلامة ابن القيم إن بمسملكة ابن القيم بلويلان من مثل الله العظيم بخلقه فهو النصيب لمشرك النصراني أو أبطل الرحمن عن أوصافه فهو الكفور وليس زائمان من إلى من مثل الله العظيم ላቅ ያለውን አምላክ አላህን ምን ያለ ያመሳሰለ ቢኸልቂሂ ከማን ጋር ከፍጡራን ጋር ፈሁወ ነሲቡ ሊሙሽሪክ ነስራኒ ከነዛ አላህን ምን ከሚሉት በአላህ ላይ እንደሚያም ምን እንደሚሉት እንደሚያጋሩት ምኖች ነው ነሳራ ነው። ነሲብ ማለት የነሱ ወደ እነሱ የሚጠጋ ሰው ነው ማለት ነው። አው አጠለ ረሕማን ወይም አላህን ምን ያደረገ ውድቅ ያደረገ ያራቆተ ማለት ነው። ሳፊ ከምኑ ከመገለጫው ባህሪያቶቹ አላህን ምን ያደረገ ያራቆተ ባህሪ ምንም የለውም ያለ ፈሁወ ልከፉሩ እሱ ምንድነው ከሃዲ ነው ወለይሰ ዛ ኢማኒ እሱ የምን ባለቤት አይደለም የኢማን ባህሪ ምንድን ነው የኢማን መገለጫ ያለው ሰው አይደለም ካፍር ነው አለ وقال نعيم بن حماد وقال نعيم ابن حماد شيخ البخاري رحمه الله ያው እንግዲህ ቡኻሪ ታላቅ አሊም መሆናቸውን ታውቃላችሁ አይደል የእሳቸው ታላቅ ሼክ የሆነው ኑዓይም ብኑ ሐማድ ምን ያለው ረሒመሁላህ መን ሸባህ አላህ ቢኸልቂህ አላህን ከፍጡራኑ ያመሳሰለው ፈቀድ ከፈር ምን ብሏል አሉ እሱ ከፍሯል አሉ ወመን ነፋ ውድቅ ያደረገ ደግሞ ማ ወሰፈ አላሁ ቢሂ ነፍሰው ነፍሱን አላህ የገለጸበትን ውድቅ ያደረገ አወሰፈሁ ቢሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ነቢዩ አለይሂ ሰላቱ ሰላም የገለጹበትን ባህሪ ውድቅ ያደረገ ፈቀድ ከፈሩ ይሄ ምን ብሏል አሉ ከፍሯል አሉ ወለይሰ ፊማ ወሰፈ አላሁ ቢሂ ነፍሰሁ ወለይሰ አይደለም ፊማ ወሰፈ አላሁ ቢሂ ነፍሰሁ አላህ ነፍሱን የገለጸበት አው ወሰፈ ቢሂ ረሱሉሁ እንዲሁም መልእክተኛው የገለጹበት እኮ ተሽቢሁን ምን አይባልም ማመሳሰል አይባልም እንደምንም አይነት መልኩ ማመሳሰል አይባልም ግልጽ ነው ከፍጡራን ጋር ስለዚህ ኩፍር ላይ ነው ያሉት ብሏል ሁላችንም ይህንን ልናውቅ ይገባል ግጥሞቹን አፍዙት እሺ አልሙአጢላ ሙአጢላ ሁለተኛ ቡድኖች ደግሞ ሙአጢሎች ናቸው ወሀውላ እነርሱ ደግሞ እነዚህ እንግዲህ የአላህን ስብሓን ወተዓላ ስምና ባህሪ ውድቅ የሚያደርጉት ነፍዋንላህ ከአላህ ውድቅ አድርጓል ማ ወሰፈ ቢህ ነፍሰሁ ነፍሱ ምን ያለበትን የገለጸበትን አወሰፈው ቢ ረሱሉሁ ሰለላሁ ዐለይሂ ወሰለም ምን ሲፋቲል ከማል ምሉእነትን የተጎናጸፈውን ነብዩ የገለጹበትን ባህሪ እኮ አድጓል። ዛዒሚነ ምን ሲሉ ሞግተው ጠርጥረው እነ ኢስባተሃ የአላህን ስብሓነሁ ወተዓላ ስምና ባህሪ ማጽደቅ የቅተዲ ተሽቢህ አሉ። ምን አሉ? ማመሳሰልን ያስፈርዳል አሉ። ወተጅሲም አካልን ምን ማለት መስጠትን ያስይዛል አሉ። አካል እንዴት እንሰጠዋለን ላህላ አሉ። እና አካል የሌለው ምን ልታረገው? ፈሁ አላ ጠረፈይ ፈሁ እሱ እኮ አላ ጠረፈይ በሁለት ተቃራኒ ወይም ተጻራሪ መንገድ ላይ ነው እነዚህ ሰዎች ያሉት፣ ጫፍ ላይ ነው ያሉት። አንዱ ምስራቅ፣ አንዱ ምዕራብ ነው። ማአል ሙሻባ ማአል ሙሸቢሃቲ ከምን ሙአጢላዎች እንግዲህ ተቃራኒ በሆነው በአንዱ ጠረፍ ላይ ነው ያሉት፣ ጫፍ ላይ የማን ከማን ጋር ነው? ከሙሸቢያዎች ከአመሳሳዮች ደግሞ ሌላኛው ተጻራሪ መንገድ ነው ያለ ስብሓንላህ ወመዝሀቡ ተዕጢል የአላህን ስብሓነሁ ወተዓላ ስምና ባህሪ ውድቅ ማድረግ መንገድ መቅፉዙን ምን የተባለ ነው የተያዘ ነው አለ ሚን ተላሚዘቲል የሁድ ከየሁዶች ተማሪዎች የተያዘ ነው። ኬት ነው የተወሰደው? ከአይሁድ ተማሪዎች ነው የተወሰደው። ወልሙሽሪኪን ከሙሽሪኮችም ወቡላሪ ሳቢኢን ቡላል ቅድም ያልኳችሁ ለዚህ ነው። ቡላል በሉ አላልኳችሁ? ቡላል ማለት ጠማማ መንገድን ተከታዮች ማለት ነው። አሳቢኢን ሳቢኢን ማለት ምን ማለት ነው? ምን ባዮች እ በሏ ከዋክብት ምናምን አምላኪዎች አይደል ወአወሉ መን ሁፊዘ አንሁ ይህ ንግግር ለመጀመሪያ ጊዜ ከሱ ይህ ንግግር የተወሰደው አንሁ መቃለቱ ተዕጢል የአላህን ሲፋ መገላጫ ባህሪ ውድቅ ማድረግ ለመጀመሪያ ጊዜ ፊልስላም በእስልምና ላይ ግን የፈጠረው ሰውዬ ማን ነው ብትባሉ ሁወል ጃዕዱ ኢብኑ ድርሃም ይባላል። በደንብ ያዙ። የፈተና ላይ ባመጣ በደንብ ድፍን ነው። እሺ ጃዕድ ኢብኑ ድርሃም ይባላል። ፊ አዋኢል ልሚአት ታንያ በሁለተኛው መቶ ክፍለ ዘመን ላይ ነው ይህን ንግግር የተናገረው ማለት ነው። ግልጽ ነው አለ ወአኸዘ ይህንን አካሄድ እንግዲህ ይዞ ሄዷል። هذا المذهب الخبيث መጥፎ የሆነውን አኑ አልጀህም ኢብኑ ሰፍዋን ይዞ ሄደ። ይህን ንግግር ማን ተቀበላቸው? ጀህም ኢብኑ ሰፍዋን መጀመሪያ የተናገረው ጃዕድ ነበረ። ጃዕድ ግን ፈጠረው እንጂ የማሳመን ችሎታ አልነበረውም። በጣም ማለት ፈሲህ አልነበረም። ሰዎችን መስበክ ምናምን በደንብ አይችልም። ግን ማ ጀህም ኢብኑ ሰፍዋን የሚባለው ደግሞ በጣም ምላሰኛ ነው። ያ ምንም ማሰራጨት አልቻለም። ግን እሱ ከዚህ ከሰማ በኋላ ግን ረጨው። ከሱ ከሰማ በኋላ واخذ واخذ هذا المذهب الخبيث عنه جهم بن صفوان ያዘና واظهره ያ በደንብ አላወጣውም አይደል እሱ አፈነደው በግልጽ ወኢለይህ ኑሲበቱ الجهمية በእሱ የተነሳ ማን ተፈጠረ ኑሲበት ማለት ማለት ነው ተፈጠረች ወይ ተጠጋች ጀህሚያ የመጀመሪያ ወደ እሱ ነው የምትጠጋው ግልጽ ነው ለምን ስሙ ማን ነው ጀህም ኢብኑ ሰፍዋን አይደል ጀህሚያ ተባሉ ማለት ነው የጀህም ኢብኑ ሰፍዋን ተከታዮች ማለት ነው ثم انتقل هذا المذهب ይህንን አካሄድ ከዛ ተሸጋገረ መጀመሪያ እንግዲህ በኢስላም ታሪክ እንግዲህ የአላህን ስምና ባህሪያቶች ውድቅ ያደረጉት እነሱ ናቸው ጀህሚዮች ከዛማን መጣ መንተቀለ አህዘል መድሃብ ይሄ አካሄድ ተሸጋገረ ኢለል ሙዕተዚላ ወደማ ወደ ሙዕተዚሎችና ወደ አሻዒራ ወደ አሻዒሮች ሁሉንም እናያቸዋለን። ሙዕተዚሎችን ደግሞ ማን ነው መሪያቸው? አሻኢሮችስ ማን ነው? እያለን እያንዳንዱን ቆም እያለን ለማየት እንሞክራለን ኢንሻአላህ አላህ ካለ ወሀዲህ ይቺ እንግዲህ አሳኒድ ምናቸው ናቸው? ሰነዳቸው ነች። ሲቀባበሉበት የነበረ ሰንሰለታቸው ይህንን ይመስላል። የሀዲስ ሰነድ እንዳለው የመጥፎ ነገር ያው ሰነድም መቼ ሳይታጣለትማ መጥፎ ነገርም እኮ ሰነድ አለው እንግዲህ የጥሩ ነገር ሰነድ አላህ ያድርገን። አሳኒዱ መዝሃቢሂም ተርጅዑ ኢለል የሁድ ወደ የሁዶች ነው ግን የእነሱ ሰነድ መጠጊያቸው ወሳቢኢን ሳቢኢን ወልሙሽሪኪን ሙሽሪኪን ከዛስ ፈላሲፋ ፈላስፎች ናቸው። ምክንያቱም ጃዕድ ኢብኑ ድርሃም ከፈላስፎች ነው የወሰደው። ግልጽ ነው። ወደ እነሱ ይጠጋ ነበር። ወሁም እነሱ ፊ ሀዚህ ታዕጢል እነዚህ ውድቅ ሲያደርጉ። ስለዚህ ሙዓጢላ ውስጥ ማን ማን ይገባል ከተባላችሁ እ ሙዓጢላ ውስጥ ማን ይገባል ከተባላችሁ ማን ትላላችሁ? ጀህሚያ፣ ሙዕተዚላ፣ አሻኢራ። አሁን ደግሞ አሉ ማን አለ? አህባሽም እዚህ ውስጥ ነች። እዚህ ውስጥ እኮ ነች። እነሱ ሙዓጢላ ውስጥ ነው የሚገቡት። አህባሽም እዚህ ውስጥ ነው የሚገባው። ወሁም እነሱ ፊ ሀዚህ ታጢል በዚህ ውድቅ በማድረግ ውስጥ ሙተፋዊቱን ይለያያሉ። ግን ግልጽ ነው ይለያያሉ። ምን ወሁም እነሱ ፊ ሀዚህ ታጢል በዚህ ውድቅ በማድረግ ላይ ሙተፋዊቱን ይለያያሉ ይላል። ቀንሱ ልል ነበር ሰዓቱም ሄዷል ተዋቸው አይ ተዋቸው ሚስቴክ وهم الناس في هذا التعطيل በዚህ تعطيل ውስጥ ሲጓዙ ሙተፋዊቱን ይለያያሉ ያው ሁሉም ሰክረዋል ቅድም እንዳልኳችሁ ነው ግልጽ ነኝ አይደል የብርሌውን ጭንቅላት አያያዛቸው ነው እንጂ የሚለያየው ሶስቱም ሰክረዋል ግልጽ ነኝ የያዙት ዋንጫ ነው የሚለያየው ማለት ነው። ፈልጀህሚየቱ ጀህሚያዎች የንፉነ ልአስማ ወሲፋት የአላህን ስብሓን ወተዓላ ስምና ባህሪያቶች ምን ያደርጋሉ? ሙሉ ለሙሉ ነው ውድቅ የሚያደርጉት። ስምንም ባህሪንም አያጽን። በደንብ ጨልጠዋል። ወልሙዕተዚላ ሙዕተዚላዎች ደግሞ ዩስቢቱን አልአስማ አይ እንኳን በደንብ አልወደቅንም ብለው ምን ብለዋል? ዩትቢቱን ላስማ ሙጀረደተን ለአላህ ስምን ብቻ በተናጠል ያጸድቃሉ። ግን ባህሪ ስም ምን ብያቸዋለሁ? ከዚህ የአላህ ስሞች ሁላ ምንድናቸው ብለናል? ባህሪያቶች ብለናል አይደለ? ስሞች ሁላ ባህሪያቶች ነው። ግን እነሱም የሚያጸድቁት ስም ዝም ብሎ ስም ነው፣ ባህሪ የሌለው ሙጀረደተም ተናጠል ማዕኒያ ከምኗ ከትርጉሟ ከትንጻጻሟ ወየንፉነ ሲፋት ባህሪን ግን ውድቅ ያደርጋሉ። ባህሪ የለውም፣ ስም አለው። ስሙ ደግሞ ባህሪው እንዳይመስል ይለዋል። እኛ ያጸደቅነው ባህሪውን አይደለም ስሙን ነው። ዝም ብለን ስም ብቻ እኚ አኛ ደህና ነን ምናምን አልወደቅንም ብለዋል። ግልጽ ነው አለ ወላሻይራ አሻይራዎች ደግሞ يثبتون አይ እኛ እንሻላለናል። እኚህ ደግሞ ግልጽ ነው እንደናንተም አይደለንም እንዴ አሉ። ምን ነው ሲባሉ ዩስቢቱን አልአስማ ላላ ስሞችን ሁላ ያጸድቃሉ። ግን እንደ صفة እንደነሱ ሙሉ ለሙሉ እርቅ አናደርግም እንዴ አሉ። ምን ነው ሲባሉ ወሰባ ሲፋቲ ሰባት ባህሪያቶችን እናጸድቅለት እቺ እቺ ትሄዳለች ከሱ ጋር ብለው ቆጠሯት። <laughs> ሰባት ባህሪን ያጸደቁት ይኸው ፈተና ላይ ይመጣ በደንብ ያዙ። ወሰባ ሲፋቲን ፈቀጥ ብቻ አሉ። ምንድናቸው እስቲ የምታጸድቋቸው ባህሪያቶች ሲባል አሁን ኢልም ከአላህ ጋር ይሄዳል ኢልም ወልሐያት ቁድራ ኢራዳ ሳም ወልበሰር ወልከላም አሉ ግልጽ ነው እነዚህን ሰባቶቹን እናጸድቃለን ጀህምዮችና ሙዕተዚላዎች ከት ብለው ነው የሳቁባቸው ሌላዎቹ ሳይሆኑ እነሱ ራስ ከት ብለው ነው የጻፉ። ምን ማለት ነው? ይሄንን ካጸደቃችሁ ሌላውን ለምን አታጸድቁትም አሏቸው። ምክንያቱም እኚህን ካጸደቃችሁ ሌላውን ምን ይከለክላችሁ? አይ ይሄ ካላህ ይሄዳል፣ ይሄ ካላ ባህሪ ገለ እንዴ ሰውም እኮ አሊም ነው አሏቸው። ሰውም እኮ ያውቃል። እውነታቸውን አይደል? ከት ብሎ ነው እንደኛው ወይ ጭልጥ አድርጋቸው አብሮ ድብን ማለት ነው ወይ እንጂ ይሄማ ብለው ራስ በራሳቸው ያሽሟጥጣሉ። ግልጽ ነው። ራስ በራሳቸው ወሹብሃቱል ጀሚዕ የሁሉም ምናቸው ማምታቻቸው ሹባታቸው አልጀሚዕ የሁሉ ማለት ፊማ ነፈውሁ ውድቅ ባደረጉት ሚነ ሲፋቲ የአላህን ሲፋ ሹባታቸው ምንድን ነው ምንድን ነው እ وشبهة الجميع فيما نفوه من الصفات خلاص وشبهة الجميع فيما نفوه من الصفات أن إثباتها الصوم ما صدق إلى يقتضي التشبيه له والتجسيم አካልንም መስጠት ነው ቢዛዕሚህም በእነሱ አመለካከት ማለት ነው ሊአነሁ ላ ዩሻሃዱ ምክንያቱም ላዩ አይታይም አሉ። موصوف አንድ የሚገለጽ ሊታይ አይችልም አሉ። بها በሷ إلا هذه الأجسام እነዚህ አካላቶችን እንጂ አሉ። ስንገልጸው በቃ ምን አለው ማለት ነው? أجسام አለው። ከገለጽ ነው በእነዚህ ባህራቶች ምን አለው? جسم አለው አሉ። አላህ ደግሞ ለይሰ ከሚትሊ ሸይኡን ለሱ ምንም አምሳያ የለውም አሉ። የሚያመጡት እኮ ደሊል ይህንኑ ፈተዐየነ ነፍዩ ሲፋት ወተዕጢሉሃ ተንዚሃን ሊላህ አን ተሽቢህ ቢዛዕሚህ ስለዚህ አሉ ፈተዐየነ በእኛ ላይ እንግዲህ የግድ የሚል ጉዳይ ነው አሉ። ፈተዓየነ ማለት ግድ የሚል ጉዳይ ነው አሉ። ፈተዓየነ ማለት ግድ የሚል ጉዳይ ነው አሉ። ነፍዩ ሲፋት የአላህን ስብሐነ ወተዓላ ባህሪያቶችን ውድቅ ማድረግ ወታዕጢሉሃ ማራቆት ሙሉ ለሙሉ ሁሉንም ውድቅ አድርጎ ተንዚህ ሊላህ የአላህን ስምና ባህሪያቶቹን መገለጫዎች ውድቅ ስናደርግ ነው አላህን አጠራን የምንባለው አሉ። አላህን አጠራ የምንለው አን ተሽቢህ ከማመሳሰል ቢዛዕሚም ይህንንም ያሉት በምናቸው ነው እነሱ በዛዕማቸው ነው በራሳቸው ግምት ጥርጥር ነው ይህንን ያሉት ወሊሃዛ ለዚህም ሲባል ዩሰሙና ይሰየማሉ ይጠራሉ አፎን ወሊሃዛ ለዚህም ዩሰሙነ ይጠራሉ እነሱ ማለት ነው መናስበታሃ የአላህን ስብሓን ወተዓላ ስምና ባህር ያጸደቀን ሰው ሙሸቢሃን ብለው ነው የሚጠሩት ሙሸቢሃ ነው የሚሉት። አመሳሳይ አንተ ነው ምንድን ነው የሚሉት? ሙሸቢሃ ነው የሚሉት። እኛ አላመሳሰልንም ነው የሚሉት። ግልጽ ነው። ለአላህ የሚገባውን ስምና ባህሪ ማጽደቅ ግን ምን ማለት አይደለም ብለናል? ማመሳሰል አይደለም ብለን አይተናል። هذا وصلى الله على نبينا محمد وعلى اله وصحبه وسلم